ቢሰዋ ፈጽሞ ይተው፣ መብቴ አይደለም እንዴ ይሏቸዋል። አላህን መካድ መብቴ ነው፣ ፈጣሪ መካድ መብቴ ነው። አንድ ሰው ፈጣሪ የለም ብሎ ማመን መብት አይደለም በመጽሐፍ ቅዱስ ውስጥ። ይኸው ኦሪት ዘጸአት 22 20 ከያህዌ በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ ነው የሚለው። ኦሪት ዘሌዋውያን ምዕራፍ 24 ከቁጥር 11 እስከ 14 ተመልከቱ፣ እስከ 15 ተመልከቱ። ኦሪት ዘሌዋውያን ምዕራፍ 24 ከቁጥር 11 እስከ 14 የእስራኤላዊት ልጅ የያህዌን ስም ሰደበ፣ አቃለለውም አለ። ወደ ሙሴ ያመጡት። እናቱ ከዳን ነገድ ነበረች። ከያህዌ አፍ ስለ እርሱ ፍርድ እንዲወጣለት ድረስ በግዞት አኖሩት። ያህዌ ሙሴ እንዲህ ብሎ ተናገረው፣ ተሳዳቢውን ከሰፈር ውጭ አውጠው፣ የሰሙት ሁሉ እጃቸው በራሳቸው ላይ ጫኑበት፣ ማህበሩ ሁሉ ይውገረው አለ። ለእስራኤል ልጆች እንዲህ ብለህ ትነግራለህ፣ ማንም ሰው አምላኩን ቢሰድብ ኃጢአቱን ይሸከማል። ስለዚህ ምን ይደረጋል? ቁጥር 16 ላይ የያህዌን ስም የሚሰድብ ፈጽሞ ይገደላል። ማህበሩ ሁሉ መጻተኛ ወይም የሀገር ልጅ ቢሆንም የያህዌን ስም በሰደበ ጊዜ ይገደላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 19 ላይ ምን ይናገራል? ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል። አባቱን ወይም እናቱን ሰድቧልና ደሙ በራሱ ነው። አይደለም ፈጣሪን ይቅርና ሰው እናትና አባቱን ራሱ ከሰደበ ይገደል ነው የሚለው መጽሐፍ ቅዱስ። ያንን ኢየሱስ ራሱ በማቴዎስ ወንጌል ምዕራፍ 15 ቁጥር አራት ላይ አረጋግጦልናል ማለት ነው ስለመገደል ያለው። አዲስ ኪዳን ላይ ስለ ሞርተር ጥያቄ ሰው አንድ ሰው አንዱን አምላክ አላመልክም ቢል የሚለቀቅ ይመስላችኋል? በጣም ነው የጠበቀው። ማቴዎስ ወንጌል ምዕራፍ 15 ቁጥር 4 ላይ እግዚአብሔር አባትና እናትን አክብር ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏል። አረጋገጠልን ማለት ነው። ብሉይ ኪዳን ላይ የነበረውን አረጋገጠልን። ታዲያ ስለ ሙርተድ ጥያቄስ ሌሎቹ ጥያቄዎች ሲባል የስ የተናገረው ነገር አለ። እስቲ እንከታተለው። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 እስከ 22 ድረስ ይዩት። ከቁጥር 17 የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ከቁጥር 17 እስከ 22 ድረስ እኔ ህግና ነቢያትን ለመሻር የመጣው አይደለሁም አለ ኢየሱስ። ልፈጽም እንጂ ለመሻር አልመጣውም። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። ቅያማ እስከሚቆም ድረስ ከብሉይ ኪዳን ከነበሩ ህጎች አንድ ነገር አያልፍም ብሏል። ቅያማ እስከሚቆም ድረስ ከህግና ከነቢያት መጽሐፍቶች ውስጥ ያለው ሸሪያ ይቀጥላል። ምንም ነገር የሚሆነው ነገር አለ ጭራሹን ምን አለ እንግዲህ ከነዚህ ከነዚህ ካነሱ ትእዛዛት አንዲቱን የሚሽር ለሰው እንዲሁ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚገርማችሁ ነገር ብሉይ ኪዳን ህግ ተሽሯል እያለን የሚነግረን ማን ነው? ጳውሎስ ነው የሚለን። ጳውሎስ ማለት በግሪከኛ ታናሽ ማለት ነው ትርጉሙ። ሳውል ነበር ስሙ። ቀጥሎ ጳውሎስ ተባለ ማለት ምን አለ? የሚሽር አለ። እውነት እውነት እላችኋለሁ ጽድቃችሁ ከጻፍትና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስት ሰማያት ለቀደሙት አለ። አሁን ኢየሱስ ሲያጠብቀው ብሉይ ኪዳን አትግደል እንደተባለ ሰምታችኋል። የገደለ ሁሉ ፍርድ ይገባዋል አለ። ማለትም በሸሪያው ይገደላል የገደለው። እኔ ግን እላችኋለሁ በወንድሙ የሚቆጣ ሁሉ ፍርድ ይገባዋል አለ። ወንድሙን ጨርቃም የሚለው የሸንጎ ፍርድ ይገባዋል አለ። አያችሁ፣ ሸሪያ አለ ማለት ነው። ግን ሰዎች አይጠቀሙበትም። አይደለም በወንድሙ የሚቆጣ አይደለም እዛ በቀደሞ የሰማችሁት አለ አትግደል፣ የገደለ ሁሉ ግን ይፈረድበታል አለ። ምንድን ነው የሚሆነው? ይገደላል የገደለ ሁሉ። አሁን ግን አለ በወንድሙ ላይ የሚቆጣ ሁሉ አለ ፍርድ ይገባዋል አለ። ወንድሙን ጨርቃም ብሎ የሚሳደብ ፍርድ ይገባዋል። አይደለም እናትና አባትን ፈጣሪ ይቅርና ወንድሙን ሰው ቢሳደብ ፍርድ ይገባዋል አለ። ለምን? ኦሪት ዘኍልቍ ምዕራፍ 25 ቁጥር 5 ላይ ማየት ትችላላችሁ። ኦሪት ዘኍልቍ ምዕራፍ 25 ቁጥር 5 ላይ ማየት ትችላላችሁ። ሙሴ የእስራኤል ዳኞች እናንተ ሁሉ በኤልፌጎር የተከተሉ ሰዎቻችሁን ግደሉ አላቸው ይላል። የሸንጎ ፍርድ ነበረ። ሳንድሬ ይባላል ባይሁዶች። ስለዚህ ሳንድሬ ይገባዋል አለ። አይደለም ወንድ አይደለም ጥንት የተባለው አለ አትግደል፣ የገደለ ሁሉ ግን ፍርድ ይገባዋል አለ። በሸሪያው ይገደላል አለ። እዚህ ግን እንደዛ አይደለም አለ። በወንድሙ ላይ የሚቆጣ ፍርድ ይገባዋል አለ። ወንድሙን ጨርቃም ብሎ የሚሳደብ የሸንጎ ፍርድ ይገባዋል አለ። ሸንጎ ፍርድ ምንድነው? የእስራኤል ዳኞች ናቸው እንትን የሚሉት ማለት ነው። አይደለም ፈጣሪ መካድ ይቅርና ፈጣሪን አይ በፈጣሪ አላምንም ይቅርና እንደው እናትና አባትን የሰደበ እናትና አባትን ይቅርና ወንድሙን የሰደበ ፍርድ ይገባዋል። ብሉይ ኪዳን ላይ ይኖር ይሆን እንደዚህ ጥቅሶች? እንዴታ የቱ ጋር? ኦሪት ዘሌዋውያን ምዕራፍ 20 ቁጥር ሁለት ላይ ተመልከቱት። በጣም የሚገርማችሁ ነገር መብት አይደለም የሚያደርገው የእስራኤል ልጆች እንዲበላቸው ከእስራኤል ልጆች ወገን በእስራኤል ዘንድ ከሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ ቢሰጥ ፈጽሞ ይገደላል። ሞሎክ ለሚባለው ጣዖት ሄዶ አምልኮ ቢያቀርብ መስዋዕት ቢያደርግ ይገደላል። መብት አይደለም እንዴ? እንደ ምዕራባውያን ሃይማኖት የግል ነው ተብሎ የለ እንዴ? ይህ ጥቅስ ታዲያ እንዴት ነው የሚገባው? ምዕራባውያኖች እኮ በቃ ሃይማኖት የፈለግከውን ሃይማኖት መከተል ትችላለህ። እነሱ ናቸው ስታንዳርድ የሚያወጡልን፣ መጽሐፍ ቅዱስ አይደለም ስታንዳርድ የሚያወጡ። ሰው መጽሐፍ ቅዱስን አይከተለውም። ለሞሎክ ቢሰጥ ፈጽሞ ይገደል ነው የሚለው የሀገሩ ህዝብ ሁሉ በድንጋይ ይውገረዋል። እዛው ኦሪት ዘሌዋውያን ምዕራፍ 20 ቁጥር 27 ላይ ጠንቋይ መሆን ይቻላል በአሁኑ ሰዓት? yes ይችላል። astronomy በጣም እየተስፋፋ ነው ምዕራባውያን ውስጥ በተለይ የሩቅ ምስራቆች እንትን ማለት ነው። ለምን መብታቸው ነው እየተባለ ነው። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 27 ላይ ግን ሰው ወይም ሴት መናፍስት ቢጠሩ ወይም ጠንቋዮች ቢሆኑ ፈጽሞ ይገደሉ፣ በድንጋይ ይውገሯቸዋል፣ ደማቸው በላያቸው ለነዋል። ምን ጥንቁልና መብት አይደለ እንዴ? በመራቢያን ስታንዳርድ መብት እኮ ነው። ሰው መብቱ ነው ራሱ። ግን በመጽሐፍ ቅዱስ ላይ ፈጣሪን አልፈልግም አንድ ሰው ካለ ብዙ ጊዜ ጥያቄ የሚጠየቀው እንደዛ ነበር። ምናልባት ታስታውሱ እንደሆነ ከዚህ በፊት ከኡስታዝ አዋይ ደርጋ አንድ ኦዲዮ ነበረ። ራሱ አንድ ሰው ሲወያይ አንድ ሰው መብቱ ነው፣ ይኸው የምናየው ነው። በምዕራባውያን ዓለም ውስጥ ይኸው እንደፈለጉ ነው ሰው የሚሆነው፣ የፈለገውን ነገር መከተል ይችላል ሲለው ኡስታዝ አዋይ ደር ተነሳና ነው ነው ነው ትልቁ ወንጀል የሚባለው ፈጣሪን መካድ ነው ብሎ አለ እና ለምን ይሆናል በጣም የሚገርማል እየተባለ ዩቱብ ላይ እስከሚወጣ ድረስ ነው ያ ነገር የሆነው ማለት ነው። እስቲ መጽሐፍ ቅዱስ ይህንን ሀሳብ ይደግፈዋል ወይስ አይደግፈውም? ኦሪ ሁለተኛ ዜና መዋል ምዕራፍ 15 ከቁጥር 12 እስከ 13 እዩ። ኦሪ ሁለተኛ ዜና መዋል ምዕራፍ 15 ከቁጥር 12 እስከ 13 ሁለተኛ ዜና መዋል ምዕራፍ 15 ከቁጥር 12 እስከ 13 በፍጹም ልባቸው በፍጹም ነፍሳቸው የአባቶቻቸውን አምላክ ያህዌን ይሹ ዘንድ ቃል ኪዳን አደረጓል። የእስራኤልን አምላክ ያህዌን የማይፈልግ ታናሽ ወይ ታላቅ ወይ ወንድ ወይ ሴት ቢሆን ይገደል ዘንድ ማሉ። አልፈልግም ብትል ትገደላለህ በመጽሐፍ ቅዱስ ውስጥ። ይሄ ቃል ኪዳን ነው ራሱ የመጽሐፍ ቅዱስ ብሉይ ኪዳን ያለው ቃል ኪዳን ነው። ይህንን ነገር ሐዋርያት ሥራ ምዕራፍ 3 ቁጥር 23 ላይ ይነግረናል። ሐዋርያ ሥራ ምዕራፍ 3 ቁጥር 23 ላይ ያንን ነቢይ አንድ ነቢይ መጥቶ የማትሰማ ነፍስ ሁሉ ከህዝቡ ተለይታ ትጠፋለች ነው ትጥፋ ነው የሚለው ትጥፋ ምንም የምታደርገው ነገር ከህዝቡ ተለይታ ትጠፋለች አንድ ነቢይ መጥቶ ጌታዊን መንገድ አስተምሮ ይሄ መንገድ ነው መንገዱ ከተባለ በኋላ ሰው አልሰማም ካለ መብቱ ነው የሚባል ነገር የለውም ሐዋርያ ሥራ 23 ላይ ትንቢት ኤርሚያስ ምዕራፍ 17 ቁጥር 5 ላይም እርግማን እንዳለው ነው የሚነገረው። ያህዌ እንዲህ ይላል፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡን ከያህዌ የሚመልስ ሰው እርጉም ነው አለ። እርግማኑ ደግሞ መጨረሻ ላይ የተረገመው ሰው እንዲገደል ነው እንትን የሚለው ራሱ። ለምሳሌ ዘዳግም 27 16 ላይ አባቱን ወይም እናቱን የሚያቃልል እርጉም ይሆናል። ያ ማለት ይገደል ማለት ነው። ቅድም እናትና አባቱን የሚያቃልል የሚሰድብ ይገደል እንደተባለ እርጉም ይሁን ልቡን ከያህዌ መንገድ ሰው የሚመልስ እርጉም ነው አለ። ኦሪት ዘዳግም ምዕራፍ 27 ቁጥር 16 ላይ ማለት ነው። መብቱ አይደለም ወይ ነው አሁን ጥያቄው። ሙርተር ነው መብቱ ነው ነው እኮ አሁን ምዕራባውያኖች ጥብቅናቸው ያ ነው። ይሄ ጥቅስ እንዴት ይታያል? ኦሪት ዘዳግም ምዕራፍ 13 ከቁጥር 6 ደግሞ እስከ 11 ተመልከቱት። ኦሪት ዘዳግም ምዕራፍ 13 ከቁጥር አዎ ከቁጥር 6 እስከ 13 ተመልከቱ። ምን ይላል? የእናት ልጅ ወንድም ወይም ልጅ ወይም በብብት ያለችው ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር እስከ ምድር ዳር ድረስ ወደ አንተ የቀረቡትን ከአንተ የራቁትን አንተ ከበው ያሉትን አሕዛብ ከሚያመልኳቸው አማልክት አንተም አባቶች የማያውቋቸውን ሌሎች አማልክት እናምልክ ብሎ ቢያስት እሺ አትበለው፣ አትስማው፣ ፈጽሞ አይራራልህ፣ አትማረው፣ አትሸሽገው፣ ነገር ግን ፈጽመ ግደል ብላል። ከግብፅ ምድር ከባርነት ቤት ካወጣ ከያዌክ መንገድ ሊያርቅ ወዷልና እስኪሞት ድረስ በድንጋይ ውገረው። እስራኤል ሁሉ ሰምተው ይፈራሉ፣ እንዲህ ያለ ክፉ ነገር በአንተ መካከል አያደርጉም። ስለዚህ ምንድነው አለ ሌሎችን አማለት እነዛ እኮ ነው የሚለው ረሱ ዐለይሂ ወሰለም ምንድነው ያሉት አንድ ሰው ከእስልምና ሃይማኖት ተመልሶ ሌላ ሃይማኖት ውስጥ ገብቶ ከዛ በኋላ ተመልሰው ደግሞ ጀማውን ኮሚኒቲውን ሰብካለሁ ብሎ ቢል ይገደል ነው። ሰውየውማ በግሉ እኮ ማን ያየዋል? ራሱ አንድ ሰው አላህ ይጠብቀውና ሙስሊሞችን ይጠብቃቸውና አንድ ሰው ከፈለገ አላምንም አንድ ነገር ቢል ኢማን እኮ የልብ ጉዳይ ነው። ችግሩ ምንድነው? ሌላውን ህብረተሰብን የሚያቆሽሸው ነገር ነው ያልተፈለገው የሙርተድ ጥያቄው ማለት ነው። ለዛ ነው እስራኤል ሁሉ ሰምተው ይፈራሉ። እንዲህ ያለ ክፉ ስራ በመካከላቸው አይደረጉም አለ። ስለዚህ ከመካከላቸው አስወጡ ግደሉዋል፣ አያስፈልግም አለ። ኮሚኒቲውን እንዳይበጠብጥ ይሄን ይናገራል ማለት ሌላው የውግራት ነገር ነው ራሱ ውግራት stoning የሚባለው ነገር በ Bible ላይ ኦሪት ዘዳግም ምዕራፍ 17 ከቁጥር 2 እስከ 5 ሌላ አምላክ ካመለከ ይገደል ነው የሚለው Bible። ሄዶ ሌሎች አማልክትን ያመለከ እኔ ያላዘዝኳቸው ለፀሐይ፣ ለጨረቃ፣ ለሰማይ ሰራዊት ሁሉ የሰገደ ቢገኝ አለ ይህ ክፉ ነገር የሰሩት ያ ወንድ ወይ ሴት ወደ በር ታመጣዋለህ። እስኪሞት ድረስ በድንጋይ ተወግረዋለህ ይላል አገዳደሉ ደግሞ በድንጋይ ነው የሚገደለው። ማንን? ሌሎች አማልክትን ያመለካል። መብቱ አይደለም ወይ? በምዕራባውያን የምዕራባውያን ስታንዳርድ ላይ መብቱ አይደለም ወይ? አይ የሚያስጠይቀው ነገር ነው። ታዲያ የሚያስጠይቀውን ነገር ከዚህ ታዲያ ሸሪያው ለምን እንደዚህ ያደረገ ባይበል no no no በብሉይ ኪዳን ነው እኮ አዲስ ኪዳን ላይ እኮ አይደለም። አዲስ ኪዳን ላይ የቱ ጋር ነው እንደዛ የሚለው? አዲስ ኪዳን ላይ በሚግዳል ላይ የሚገደሉ እንደዚያ ሸሪያው ቀርቷል የሚል ነገር የታለ? ኢየሱስ ጭራሹን መጣና አይደለም የሰደበ ምን ያለ ወንድሙን ጨርቃም ብሎ ያላል። እናትና አባቱ ነው አላህን ፈጣሪን የሰገደ ይቅርና ወንድሙን ጨርቃም ብሎ የተሳደበ የሸንጎ ፍርድ ይገባዋል አለ። አንድ ነገር አታልፍም ማለት ሰማይና ምድር እስኪያልፍ ድረስ ቅያማ እስከምትቆም ድረስ ባለው ጊዜ ውስጥ ከሙሴ ህግ ውስጥ አንድ ነገር አትቀርም ብሏል። አንደኛ እሺ ይቅር እንበል። ኢየሱስ መጥቶ ሰላም በእርሱ ላይ ይሁንና አስቀረውም በል። ብሉይ ኪዳን ላይ የነበረው አምላክ እውነተኛ አምላክ አልነበረም እንዴ? ያ ብሉይ ኪዳን ላይ ሲመለከው የነበረው አምላክ እየዋሸ ነው? ትክክል አልነበረም ነው ወይ? በድፍረት እንደምትሉት እኔ ብሉይ ኪዳን ላይ እውነት እንደዚህ ከተናገረ ያ ብሉይ ኪዳን ላይ ያለው አምላክ አምላክ አይመስለኝም እንዳለው እንደ እንትኖች ማለት ነው። አንድ የመጀመሪያ መቶ ክፍለ ዘመን ላይ የነበሩ ብሉይ ኪዳንን የማይቀበሉ አንድ እንትኖች ነበሩ። ስማቸው ጠፋኝ። አንድ ግሩፖች ነበሩ ራሱ ብሉይ ኪዳንን መጽሐፉንም የብሉይ ኪዳንን ያህዌ ትክክል አይደለም ያሉት ይህን ጥቅስ አይተው ነው የዶስቲስ ግሩፖች የነበሩ ማለት ነው። የዶስቲስ ጓደኞች የነበሩ ነበሩ ማለት ነው። እንደዚህ ስማቸውን ጠፍቶኛል፣ አላስታውሰውም ማለት ነው። ለምንድን ነው መብቱ አይደለም ወይ? ፈጣሪን የሚሳደብ ሰው በድንጋይ ተወግሮ ይገደላል። ዘሌዋውያን ምዕራፍ 24 ቁጥር 23 ላይ ሙሴ ለእስራኤል ልጆች ተናገራቸው፣ ተሳዳቢው ከሰፈር ውጪ አውጡት፣ በድንጋይ ውገሩት አለ። ማንን የተሳደበ? ፈጣሪን የተሳደበ ሲሳደብ ከተገኘ በድንጋይ ውገሩታል። ዘውልቅ ምዕራፍ 15 ቁጥር 35 ላይ ተመሳሳይ እንደዛ ይናገራል። አይደለም እንትን ፈጣሪን አለመታዘዝ ይቅርና ሰውናትና አባቱን እንኳን ካታዘዘ በብሉይ ኪዳን ውስጥ ይገደላል ራሱ በድንጋይ። ኦሪት ዘዳግም ምዕራፍ 21 ቁጥር 18 እስከ 21 ድረስ መመልከት ትችላለን። ኦሪት ዘዳግም ምዕራፍ 21 ከቁጥር 8 እስከ 21 ማንም ሰው ለእናትና ለአባቱ ቃል ኪዳን የማይታዘዝ ቢቀጡትም የማይሰማ ልከኛ አመፀኛ ቢኖር አባቱና እናቱ ይዘው ወደ ሽማግሌዎች ያምጡታል። የከተማው ሽማግሌዎች ይህ ልከኛ አመፀኛ ነው፣ ለቃላችን አይታዘዝም፣ ስስታምና ሰካራም ነው ይበሏቸው። የከተማይቱ ሰዎች ሁሉ እስኪሞት ድረስ በድንጋይ ይገሩታል። እስራኤል ሁሉ ሰምተው ይፈራሉ። አይደለም ፈጣሪን አለመታዘዝ ይቅርና ሰው እናትና አባቱን ካልታዘዘ ራሱ ያስጠይቀዋል። ራሱ ይገደላል ነው የሚለው መጽሐፍ ቅዱስ። ምን መገደል ብቻ በመጽሐፍ ቅዱስ በርኒንግ በርኒንጉላ በእሳት ሁላ ሰዎችን በእሳቱ ላይ ያቃጥሉ ነበር። ከአንዱ አምላክ ውጪ ሌላ አምላክ ያመለኩ ሰዎች ከተገኙ ከነ ማምለካቸው አጸዳቸው የሚያመልኩበት ማቴሪያሉ ሳይቀር ይቃጠል ነበር። ኦሪት ዘዳግም ምዕራፍ ሰባት ቁጥር አምስት ላይ ማየት ትችላላችሁ። ኦሪት ዘዳግም ምዕራፍ አምስት ቁጥር አምስት ምዕራፍ ሰባት ቁጥር አምስት ላይ ኦሪት ዘዳግም ምዕራፍ ሰባት ቁጥር አምስት ላይ ነገር ግን እንዲያደርጉባቸው መሰዊያቸውን አፍርሱ ሐውልቶቻቸውን ሰባብሩ፣ የማምለኪያ ጸሎቻቸውን ቁረጡ፣ የተቀረጸ ምስላቸውን በእሳት አቃጥሉታል። አያችሁ፣ ከአንዱ አምላክ ውጪ ሽርክ የሆኑ ነገሮች ለምሳሌ እኔ አሁን ስዕል የሚባለው ነገር በላይ በሰማይ በታች የሚገኘው ማንኛውም የተቀረጸ ምስል አታድርግ ይላል። ያ ነገር ከተገኘ ግን አቃጥልባቸው ነው የሚለው። ስለዚህ እኔ ቤተክርስቲያን ገብቼ አሁን ምስሎቻቸው ነው የማርያም የገብርኤል የሚባሉ ነገር በመጽሐፍ ቅዱስ ስታንዳርድ መሰረት ይቃጠል ብዬ ብል መጽሐፍ ቅዱስ አይደለም እንዴ? ነገሩም እኛ ሙስሊሞች እንደዛ ማድረግ የተከለከለ ነው። ወሰን ለፉ አህለል ኪታቦችን ባሉበት ነገር እንት ማለት በሃይማኖት ማስገደድ የለም የሚለው ግን እንደው እንደ መጽሐፍ ቅዱስ ስታንዳርድ ውስጥ አውልቶቻቸውን ሰባብሩ ይላል። የማምለኪያ ጽላቸውን ቁረጡ አለ። የተቀረጸውን ምስላቸውን በእሳት አቃጥሉ። የማርያም፣ የገብርኤል፣ የመላእክት ምናምን ምናምን ነገሮች ምስሎች አግኝቼ ባቃጥልና ይኸው ዘዳግም ሰባት አምስት ላይ ይኸው አቃጥሎ ይላል እኮ ብዬ ብል ምንድነው ችግሩ? እዛ ቁጥር 25 ላይ ኦሪት ዘዳግም ምዕራፍ 7 ቁጥር 25 ላይ እንደዛ ይናገራል። ኦሪት ዘዳግም ምዕራፍ 7 ቁጥር 25 ላይ የተቀረጸውን የአማልክቶቻቸውን ምስል በሳት ታቃጥላለህ፣ የተሰራባቸውን ብርና ወርቅ አትመኝ፣ በአምላክ በይሃዌ ዘንድ እርኩስ ነውና እንዳትጠመድበት ከእርሱ ምንም አትውሰድ ይላል። ኦሪት ዘዳግም ምዕራፍ 12 ቁጥር 3 ላይ ማየት ትችላላችሁ። ኦሪት ዘዳግም ምዕራፍ 12 ቁጥር 3 ላይ የተቀረጸው ምስል የማምለኪያ አጸድ የመሳሰሉ ነገሮች በሳት አቃጥል የአማልክቶቻቸውን የተቀረጹ ምስሎች አንኮታክቱ የሚለው ከዛ ስፍራ ስማቸውን አጥፉ ይላል። ስለዚህ ከአንዱ አምላክ ውጭ የሚመለክ ሌላ አምላክ ካለ ያ የሚያመልኩበትን የማምለኪያ አጸዶነ ምስል ወይም ስዕል አጥፉ ነው የሚለው መጽሐፍ ቅዱስ፣ አቃጥሉ ነው የሚለው። እስቲ ወንድ ከሆኑ ፕሮቴስታንቶች ወንድ ከሆኑ የዋራ ቤተክርስቲያን እንደ መጽሐፍ ቅዱስ የፈጣሪ ቃል ነው ብሎ የሚያምኑ ከሆነ ኦርቶዶክስና ካቶሊክ ጋር ሄደው ቤተክርስቲያኖቻቸው ውስጥ ገብተው ይሞክሯታ ይሞክሯት። ይህን የሚናገረው እንግዲህ ፈጣሪ ነው አድርጉ ብሏል። ብትወዱኝ ትእዛዜን ጠብቁ ይላል ፈጣሪ። መቅደሴን ፍሩ ትእዛዜን ጠብቁ ብሏል። ትእዛዜን ጠብቁ ካለ የተቀረጸ ምስላቸውን በእሳት አቃጥሉ ይላል። ፕሮቴስታንትና የሐዋርያ ቤተክርስቲያን ወይም ደግሞ ጆባ ዊትነሶች በዚህ ጥቅስ መሰረት ኦርቶዶክስና ካቶሊክ ጋር ገብተው 70% percent የሚሆነውን የክርስትናውን part ሁለት ቢሊዮን ክርስቲያን አለ። ከዛ ውስጥ አንድ ነጥብ ስድስት ማን ነው ካቶሊክ ነው። ካቶሊኩ በጣዖት አምልኮ ውስጥ ነው ያለውና እና በየቤተክርስቲያኑ እየሄዱ ለምን አያቃጥሉም? ሰዎችንም አቃጥሉ ይላል። ሰዎችን አቃጥሉ ይላል Bible። አጥያት ከሰሩ ሽርክ ካደረጉ አቃጥሉ ይላል። ኢያሱ ምዕራፍ 8 ቁጥር 8 መመልከት ትችላለች። በያስኳቸው ጊዜ ከተማይቱን በሳት አቃጥሏት እንደ ያህዌ ቃል አድርጉ ኖ አዝጃችኋለሁ። ከተማይቱን አቃጥሉ። ጣዖት አምላኪዎች ካሉ ሄዳችሁ ከተማ ውስጥ አቃጥሏቸው ነው። ታዲያ ከተማ ውስጥ ሲሄዱ ከተማ ውስጥ ያሉ ሰዎቹንስ ይቃጠላሉ? እንዴታ! ኢያሱ ምዕራፍ 7 ቁጥር 15 ላይ እዩ። ሰዎቹንም ነው አብረው የሚያቃጥሉት፣ ከተማ ውስጥ ያቃጥሉት። ኢያሱ ምዕራፍ 7 ቁጥር 15 ላይ በእስራኤል ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠሉ። ዘሌዋውያን ምዕራፍ 21 ቁጥር 9 ላይ እዩት። አንድ ሴት ግልሙትና ውስጥ ከገባች ራሱ በሳት ትቃጠላለች። ዘሌዋውያን ምዕራፍ 21 ቁጥር 9 ላይ የካህን ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለችና በሳት ትቃጠል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 14 ላይ ማናቸውም ሰው እናቲቱን ልጅቱን ቢያገባ ርኩስ ነዋል፣ በመካከላቸው ኃጢአት እንዳይሆን እርሱና እነርሱን በሳት አለ። በሳት ይቃጠሉ ብሎ ነው የሚናገረው። በእሳት ይቃጠሉ። እንዲህ አይነት ነገር ክርስቲያኖች ሰምታችሁ ላታውቁ ትችላላችሁ። ይህን ጥቅስ ግን እንዴት እንደምትፈቱትም አላውቅም። እሳት ማለት መንፈስ ቅዱስ ነው እንዳትሉና መቀጣጠል ማለት በእሱ ነው ብላችሁ እንዳታርቁ። መንፈስ ቅዱስ ነው፣ ሆሊ ስፒሪት ነው እና በመንፈስ ቅዱስ ውስጥ ነው የሚቀጣጠለው እና በዛ ማለት ነው ብላችሁ ደግሞ ትርጉም አለው አልጎሪካል ነው ሁሉ ነገር ብላችሁ እንዳትተረጉ። ጉልሙትናውን መተርጎም አለበት፣ ዝሙቱን መተርጎም አለበት እዛው ላይ ማለት ነው መንገዱ ማለት ነው። ጅሃድ የሚለውን ጥቅስ በቁርአን ውስጥ ጅሃዳ ከሚል ከአረብኛ ግስ ቱ ስትራይክ መታገል፣ መጣር፣ መጋደል ከሚል የመጣው ቁርአን ላይ አለ ጥቅስ። በመጽሐፍ ቅዱስ ጅሃድ የሚለውን ጥቅስ ወይም ደግሞ መጋደል የሚለው ጥቅስ ብዙ ቦታ አለ። መታገልም የሚል ጥቅስ አለ። ግን መታገል የሚለው ጅሃድና ቀትል ማለት ይለያያል ራሱ። ሰዎች ባላ መንገድ መታገል ማለት በአንደበቴ ማስተማርም ሊሆን ይችላል፣ ዳዋ ማድረግም ሊሆን ይችላል፣ የተለያየ ነገር ይችላል። አይ ይሄ ነገር literally ነው ከተባለ መጽሐፍ ቅዱስ ላይ ስለመጋደል የሚያወጡ ብዙ ጥቅሶች አሉ። ሉቃስ 13 24 ላይ ማየት ትችላላችሁ። የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ በጠበበ በር ለመግባት ተጋደሉ ይላል። ያ ማለት ምንሽርና ዝናር ይዛችሁ ጦርነት ክፈቱ ማለት ነው ወይስ strive አድርጉ ነው ወይስ fight አድርጉ ነው? ምን ማለት ነው? ሉቃስ 13 24 ላይ ሮሜ 15 30 ላይም እንደዛው ከኔ ጋር ትጋደሉ ዘንድ በጌታ በኢየሱስ ክርስቶስና በመንፈስ ቅዱስ ፍቅር እለምናችኋለሁ ይላል ጳውሎስ። ከኔ ጋር ትጋደሉ ዘንድ ሮሜ 15 30 ላይ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 25 ላይም የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል አለ። የሚታገል strive የሚያደርግ ማለት ነው። እንግሊዝኛው አንድ አይነት ነገር ስላለው ነው ራሱ ማለት ነው። fight የሚለውን ነገር ስለሚያመለክት ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይም መልካሙን ገድል ተጋድያለሁ የሚል ጥቅስ አለ። መልካሙን ገድል ተጋድያለሁ fight የሚል ነገር አለ እና አሁን fight የሚለውን ቁርአን ላይ fight የሚሉ ጥቅሶች እየሰበሰቡ እንትን ነው ለ terrorism ነው ለእንትን ነው ለእንትን ነው የሚሉ ሰዎች ይሄ ጥቅስ እንዴት ነው የምታዩት? ምክንያቱም ጃሃድ የሚለው ቃል strive ንም ሊያመለክት ይችላል፣ መጣርንም፣ መታገልንም፣ መጋደልንም ሊያመለክት ይችላል። ሰፊ ነው ራሱ ትርጉሙ ማለት ነው። ይሁዳ ምዕራፍ 1 ቁጥር ሶስት ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ይላል። እንድትጋደሉ ይሁዳ ምዕራፍ 1 ቁጥር 3 ላይ ሊተራሊ ሰይፍ እሰ የለም እንዴ? በአዲስ ኪዳን ላይ ራሱ ሰይፍ የሚባል ነገር የለውም ወይ ራሱ? ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ እዩት። መጀመሪያ ኢየሱስ ሐዋርያቶችን ሲነግራቸው ከኔ ጋር ስትኖሩ ምን ጎደላችሁ አላቸው። ምንም ሲሉት ያላችሁን ሽጡና ሰይፍ ግዙ አላቸው። ያላችሁን ሽጡና አላቸው። ምን ግዙ አላቸው? ሰይፍ። ማ ኢየሱስ። ለምን? defend ማድረግ ነው፣ ለመከላከያ ነው። ከዛ ልክ የሮማ ወታደሮቹ መጥተው ሲመጡ ጴጥሮስ ችኩል ነበርና ቶሎ ብሎ የሊቀ ካህናቱን ጆሮ ሲቆርጠው no no no እንደዛ አይደለም ለምን ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ። ያ ማለት የገደለ ይገደላል ማለት ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ይሁን ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ። በሰይፍ ይጠፋሉ እኮ ማለት እኮ ሰይፍ የእግዚአብሔር ቃል ነው ይላል። ሰይፍን የሚያነሱ የሚባለው የእግዚአብሔርን ቃል የሚያነሱ ማለት ነው እንዴ? የእግዚአብሔርን ቃል የሚያነሱ ሰዎች በእግዚአብሔር ቃል ይጠፋሉ ማለት ነው? ምን አይነት አተረጓጎም ነው? ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ ብዬ አንዱን ጥያቄ ሳቀርብለት በሰይፍ ይጠፋሉ ማለት እኮ ሰይፍ የሚለው መጽሐፍ ቅዱስ አልገባህም እንጂ ዕብራውያን ምዕራፍ 4 ቁጥር 12 ላይ እና ኤፌሶን 6 16 ላይ የመንፈስ ሰይፍ ያዙ ይላል። እሱም የእግዚአብሔር ቃል ነው። እሺ በሰይፍ ይጠፋሉ የሚለውን የእግዚአብሔርን ቃል ብዬ ፈታሁት፣ ፈሰርኩት። ሰይፍን የሚያነሱ ሁሉ ይጠፋሉ ሲባል የእግዚአብሔርን ቃል የሚያነሱ ናቸው በእግዚአብሔር ቃል የሚጠፉት? ምን አይነት አተረጓጎም ነው? ምን አይነት ተፍሲር ነው ራሱ? ምን አይነት ሙፈሲሮች ናቸው? ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ ማለት የገደለ ይገደላል ማለት ነው። ለምን ኢየሱስ ራሱ በአንደበቱ ምን አለ? በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል ብሏል። ራ ዮሐንስ ምዕራፍ 13 ቁጥር 10 ላይ ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ላይ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። አሁን ክርስትና የበዛበት ሀገር ላይ ክርስትና መንግስት የሆነበት ሀገር ላይ አንድ ሰው ተነስቶ ቢገድል ምንም አይደረግም። ግን ኢየሱስ ምን አለ? በሰይፍ የሚገድል ማንም ቢኖር ራሱም በሰይፍ እንዲገደል ይገባዋል። ይሄ ሸሪያዊ ነው አለ። ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ለዛ ነው ኢየሱስ እኔ ሕግና ነቢያትን ልሽር አይደለም የሚጠው ልገድል። እንግዲህ በመጽሐፍ ቅዱስ ላይ ስንመለከተው ቅጣቱ መቃጠል አለ፣ ቅጣቱ መገደል አለ፣ ቅጣቱ በድንጋይ መወገር አለ። እርድ ደግሞ አለ፣ መታረድ እርድ ታስታውሱ እንደሆነ የሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ያለውን ኢየሱስ በምሳሌ ነው የተናገረው። ሲናገር ስለ አንድ መኮንን ሲናገር እነዚያ በላያቸው ልነግስ ያልወደዱት ጠላቶቼ ወደዚህ አምጧቸው፣ በፊቴም ረዷቸዋል። ኢየሱስ ይህንን example የሰጠበት tied background ያለውን inward truth ስለሚያውቅ ነው። outward symbol የተጠቀመበት ማለት ነው። ለምን ሲባል ረዷቸው የሚል ጥቅስ Bible ላይ ብዙ ቦታ አለ። ረዷቸው ስል ረዱ ረዱ ይላል Bible። ዘካርያስ 11 ቁጥር 5 ላይ ይሏቸው የገዟችሁን ያርዷችኋል፣ ራሳቸውን እንደ በደለኞች አድርገው አይቆጥሩም፣ የሸጧችሁ ባለጠጎች ሆነዋል፣ እግዚአብሔር ይመስገን ይላሉ፣ እረኞቻችሁ አይራራላችሁም ማለት። ስለዚህ ማረድ የሚባለው ነገር background ነበረው። የገዟቸው ያርዷቸዋል ነው የሚለው፣ ስለ ማረድ ይናገራል። ራሱ ፈጣሪ ራሱ አርዳለው የሚልበት ጥቅስ አለ። አርዳለው አርዳለው ይላል ሆሴ ማነው ትንቢተ አሞጽ ምዕራፍ 9 ቁጥር 1 ላይ ማየት ትችላላችሁ። ጌታ በመሰዊያው አጠገብ ቆሞ አየሁት፣ እርሱም እንዲህ አለኝ፣ መድረኮች ይናወጡ ዘንድ ጉልላቶቹን ምታ፣ በራሳቸው ላይ ሰባብራቸው፣ እኔ ከተን የቀሩትን በሰይፍ እገድላለሁ ይላል። እንግሊዝኛው I will slay አርዳለሁ ነው የሚለው። የሚሸሽ አያመልጥም፣ የማያመልጥም አይድንም አለ አሞጽ ምዕራፍ 9 ቁጥር 1 ላይ I will slay ነው የሚለው። የዕብራይስጡ ቃል አርዳለሁ ነው የሚለው። ማረድ ማረድ ነው የሚለው አሞጽ ምዕራፍ 9 ቁጥር 1 ላይ ጊዜኛውን post ልታደርጉ ትችላለች። ትንቢት አሞጽ ምዕራፍ 9 ቁጥር 1 ላይ I will ስሌን የሚለው አርዳለው kill አይደለም የሚለው ስሌን ዕብራይስጡ አርዳለው ነው የሚለው። አሞጽ ምዕራፍ 2 ቁጥር 3 ማመለከት ትችላላችሁ። ትንቢት አሞጽ ምዕራፍ 2 ቁጥር 3 ላይ እገድላለሁ የሚለውን አይ ዊል ስሌ ይላል ያህዌ ስሌ አደርጋለሁ ይላል። ሆሴ ምዕራፍ 9 ቁጥር 16 ላይ ትንቢተ ሆሴ ምዕራፍ 9 ቁጥር 16 ላይ ምን አረጉ ህፃናት? ማዕፀን ውስጥ ያለ ህፃን ምን አደረገና ነው የሚገለው? ኤፍሬም ተመታ፣ ስሩም ተነቀለ፣ ፍሬው አያፈራም። ቢወልዱ የማዕፀናቸውን ፍሬ እገድላለሁ። yet will I slay አርደዋለሁ አለ። አርደዋለሁ ዊል ስሌ፣ እንግሊዝኛው ማየት ትችላላችሁ። አርደዋለሁ የዕብራይስጡም ቃል መግደል አይደለም የሚለው አርዳለሁ ነው የሚለው አርዳለሁ አርድ አለው አንደኛ ነገስት ምዕራፍ 18 ቁጥር 40 ላይ ይሄኛው እንኳን አማርኛው ራሱ አስተካክል። ኤልያስ ከባል ነቢያት አንድ ሰው እንዳመልጥ ያዙ አላቸው። ያዘዟቸውን ኤልያስን ወደ ቂሱ ወንዝ ወስዶ በዚያ አሳረዳቸው ይላል። አንደኛ ነገስት ምዕራፍ 18 ቁጥር 40 ቁርአን ላይ ስለማረድ ማረድ የሚያወራው ጥቅስ አለ? በጣም እኮ የሚገርም ነገር ነው። ይህንን ተሸክሞ ሰው እንዴት ነው ቁርአንን የሚተቸው? የራሷ እያረረባት የሰውን ታማስላለች ያልኩት ለዛ ነበር። ተውፊቁ ያለመታደል ሆኖ ወደ እንግሊዝኛ መቀየር አልቻልኩም። አንደኛ ነገሥት ምዕራፍ 18 ቁጥር 40 ላይ ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂስ ወንዝ ወስዶ በዚያ አሳረዳቸው ይላል። ዳዊት ራሱ ፍልስጤማዊ የነበረውን ጎልያድን አረደው ነው የሚለው። አማርኛው ቆረጠው፣ አንገቱን ቆረጠው ሳይሆን አረደው። ስሌ ሂም አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ አንደኛ ሳሙኤል ምዕራፍ 17 ቁጥር 51 አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ዳዊትም ሮጦ በፍልስጤማውያን ላይ ቆመ፣ ሰይፉን ይዞ ከሰገባው መዘዘ፣ ገደለው፣ ራሱን ቆረጠው አለ። slew him። አረደው ነው የሚለው አረደው ይሄ ጥቅስ እንዴት ነው የሚታየው ነው ጥያቄው። ከዚህ በኋላ የምናገረው sorry በጣም አዝናለሁ ክርስቲያን እህቶቼ እና ወንድሞቼ room ውስጥ ካላችሁ አዝናለሁ ይሄን በመናገሬ I don't ኖ ሰው ታርዶ ለፈጣሪ መስዋዕት አድርጎ የሚሰጥበት ጥቅሶች አሉ Bible ላይ ሰምታችሁ ካላወቃችሁ ዛሬ ነግራችኋለሁ ማለት ነው ሰው ሰው እንዴት ይታረዳል መስዋዕት በግ አህያ ምናምን የሚታቁታል በግ ማን ነው በግ ፍየል ምናምን ነው በመጽሐፍ ቅዱስ ውስጥ የሚታወቅ። ግን በመጽሐፍ ቅዱስ ውስጥ ሰው ታርዶ ለፈጣሪ መስዋዕት ሆኖ የሚቀርብበት ጥቅሶች አሉ። እስቲ ኦሪት ዘጸአት ምዕራፍ 15 ምዕራፍ 12 ቁጥር 29 ላይ እዩት። ኦሪት ዘጸአት ምዕራፍ 12 ቁጥር 29 ላይ እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉት እስከ ምርኮኞቹ በኩር ድረስ የግብፃውያንን በግብፅ ምድር የተገኘውን በኩር ሁሉ የእንስሳውንም በኩር ሁሉ መታል። አሁን በደንብ እዩልኝ። በኩሩን መታ ወይም ገደለ አለ ማ ፈጣሪ። የግብፃውያንም በግብፅ የተገኘውን ሁሉ በኩር አለ። ማን ይጨምራል? የእንስሳውን በኩሮች ሁሉ መታ። ይህን ጥቅስ ለምንድን ነው ያመጣው ካላችሁኝ ኦሪት ዘጸአት ምዕራፍ 13 ቁጥር 2 ላይ የሚናገረው ጥቅስ አለ። በእስራኤል ልጆች ዘንድ ከሰውም ከእንስሳ ማፀንን የሚከፍት በኩር ሁሉ ለእኔ ይቀድስልኝ የኔ ነው አለ። ምን ሊያደርገው ነው ፈጣሪ ስትል እናየዋለን። ቆይ እናየዋለን። ኦሪት ዘጸአት ምዕራፍ 13 ቁጥር ወጥ ላይ በእስራኤል ልጆች ዘንድ ከሰውም ከእንስሳ ማዕፀን የሚከፍት የበኩር ልጅ በአጠቃላይ ለፈጣሪ ለመስዋዕትነት ይቀርብ ነበር። ለእኔ ቀድስልኝ የኔ ነው አለ። ምን ማለት ነው ሲባል እዛ ቁጥር 13 ላይ እየነገረን ይመጣል። ኦሪት ዘጸአት ምዕራፍ 13 ቁጥር 13 እና 15ን ተመልከቱት። የአህያው በኩር በጠቦት ተዋጀዋለ፣ ባትዋጀው አንገቱን ተሰብረዋለ። የሰው በኩር ሁሉ ከልጆች መካከል ተዋጃለህ ፈርዖን እንዳይሰደብ ልቡ ባጸና ጊዜ እግዚአብሔር ከሰው በኩር እስከ እንስሳ በኩር ድረስ በምድር ያለውን በኩር ሁሉ ገደለ። ስለዚህ ወንድ ሁሉ ማጸንን የከፈተ ሁሉ ለእግዚአብሔር እሰዋለሁ አለ። አይገርምም? እንዴት ለፈጣሪ የማጸን የመጀመሪያ ልጆቻቸውን እስራኤሎች ለፈጣሪ መስዋዕት እንዴት ያቀርባሉ? ልክ እንደ በግ እንደ ፍየል የመጀመሪያ ፍየል ካለ የመጀመሪያው ልጅ የፍየሉ በግ ካለ የበግ ልጅ በሬ ካለ ማን ነው ላም ካለ የመጀመሪያው ጥጃው ለመስዋዕትነት ለፈጣሪ ይቀርብ ነበር። እንዲሁም አለ ከሰው በኩር ጀምሮ እስከ እንስሳ በኩር ድረስ በግብጽ ያለ ሁሉ በኩር ሁሉ ገደለ። ስለዚህ ወንድም ሆነ ማህፀን የሚከፍት ሁሉ ለእግዚአብሔር እሰዋለዋል። አለ። ኦሪት ዘኍልቍ ምዕራፍ 18 ቁጥር 14 ላይ በእስራኤል ዘንድ እርም የሆነው ሁሉ ላንተ ይሆናል ላንተ ይሆናል እርም የሆነው ነገር አለ። ከዛ ቁጥር 14 ላይ ከሰውም ወይም ከእንስሳ ቢሆን ለእግዚአብሔር ከሚያቀርቡት ስጋ ሁሉ ማፀን የሚከፍት ሁሉ ለአንተ ይሆናል። ለእግዚአብሔር እንዴት ነው ስጋ የሰው ስጋ የሚቀርበው? ፈጣሪ የሰው ስጋ ያስፈልገዋል እንዴ ለመስዋዕትነት? ሰው እንዴት ነው የሚታረደውና የመጀመሪያ ልጅ ታርዶ ለእግዚአብሔር ለፈጣሪ እንትን የሚሆንበት? ኦሪት ዘኍልቍ ምዕራፍ 31 ቁጥር 28 እና 29 ላይ ስትመለከቱት ኦሪት ዘኍልቍ ምዕራፍ 18 ቁጥር ማነው ምዕራፍ ኦሪት ዘኍልቍ ምዕራፍ 31 28 እና 29 ላይ ስትመለከቱት ከነዛ ከተዋጓቹ ወደ ሰልፍ ከወጡ ሰልፈኞች ሁሉ ከሰዎች ከበሬዎችም ከአህዮችም ከመንጎችም ከአምስት መቶ አንድ ለእግዚአብሔር ግብር አውጣል። ምን ሊያደርጓቸው? ከድርሻቸው ወስደ ለእግዚአብሔር ለማንሳት ቁርባን ለካህኑ ለአልዓዛር ስጠዋል። ምን ሊያለው? ሊያቃጥለው። ከሰውም ከእንስሳም ከመንጎችም ከአምስት መቶ አንድ ለእግዚአብሔር ግብር አውጣ ከድርሻቸውም ወስደ ለእግዚአብሔር ለማንሳት ቁርባን ለካህኑ ለአላዛር ስጠዋል። ምን ሌለው ሊያቃጥለው። እንዴት ነው ሰው የሚቃጠለው? ለመስዋዕትነት የማንሳት ቁርባን የሚባለው ያው መቃጠል ነው። ታውቃላችሁ ዘጸአት 29 28 ማየት ትችላላችሁ። የማንሳት ቁርባን የሚባለው ነገር የመቃጠል ጉዳይ ነው ራሱ። ኦሪት ዘጸአት ምዕራፍ 29 ቁጥር 28 እና ማየት ትችላላችሁ። የሚገርማችሁ ነገር ያቀረበም ሰው አለ። ስለ ተስሎ ልጁን ለመስዋዕትነት ያቀረበ አለ። ማን ነው? ዮፍታ የሚባለው ማለት ነው። መሳፍንት ምዕራፍ 11 ቁጥር 31 ጀምሮ እስከ 30 እስከ 39 ማየት ትችላላችሁ። ማን ነው? እስከ 39 ማየት ትችላላችሁ። ዮፍታ የሚባለው ስለት ምን ተሳለ? ከአሞን ልጆች በደህና በተመለሱ ጊዜ ሊገናኛቸው ከቤቴ ደጅ የሚወጣው ማንኛውም ለእግዚአብሔር ይሆናል። ለሚቃጠል መስዋዕት አቀርቧለሁ ብሎ ለእግዚአብሔር ስለተሳለ ዮፍታሔ ወደ ቤቱ በተመለሰ ጊዜ ቁጥር 34 ላይ ድል አድርጎ ሲመለስ ወደ ምጽዋ መጣ። እነሆ ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች። ለእርሷ አንዲት ልጅ ብቻ ለእርሱ አንዲት ብቻ ነበረች። ከእርሱ በቀር ወንድ ወይም ሴት ሌላ ልጅ አልነበረውም። እርሷን ባየች ጊዜ ልብሱ እርሱም እርሷን ባየ ጊዜ ልብሱን ቀደደ። አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁ ከዚያ መለስ ዘንድ አልችልም። በጣም አዋረድሽኝ፣ አስጨነቅሽኝ አላት። እርሷም አባቴ ወይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶች በአሞን ልጆች ላይ ተበቅሏልና በአፍ እንደተናገርከው አድርግ ሁለት ወር ከተፈጸመ በኋላ ወደ አባቷ ተመለሰች፣ እንደተሳለውም ስለት አደረገባት። እርሷም ወንድ አላወቀችም ነበር። አይገርምም? ስለት ተሳለ። በስለቱ መሰረት ልጁን አርዶ አቃጠላት። ትንቢት በነቢያት ሲያስነግር ለመስዋዕትነት ፈጣሪ መስዋዕትነት የሚያስፈልገውን ነገር እናያለን ማለት ነው። አንደኛ ነገሥት ምዕራፍ 13 ከቁጥር 1 እስከ 2 መጀመሪያ ትንቢት ፈጣሪ እንዲህ ብሎ ሲያስነግር ስሙ በነቢያቱ። እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ኪዳን ከይሁዳ ወደ ቤቴል መጣ። ኢዮራም ዕጣን እያጠነ በመሰዊያው አጠገብ ቆመ። በመሰዊያው ላይ መሰዊያ ወይ መሰዊያ ወይ እግዚአብሔር እንዲህ ይላል አለ። እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑትን የኮረብታ መስገጃዎች ካህናትን ይሰዋብሃል፣ የሰዎችን አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ኪዳን ጮኸዋል። አሁን ትንቢት ነው ይሄ። ላይ ማንም የሚሰዋው የሰዎች አጥንት ነው እንትን የሚለው ከዛ ትንቢቱ እንዴት እንደተፈጸመ ሁለተኛ ነገስት ምዕራፍ 23 ቁጥር 20 ላይ ታዩታላችሁ። ሁለተኛ ነገሥት ምዕራፍ 23 ቁጥር 20 ላይ በዛ የነበሩት የኮረብታ መስገጃዎች ሁሉ ካህናትን ሁሉ በመሰዊያዎቹ ላይ ገደላቸዋል። የሰዎችን አጥንት በመሰዊያው ላይ አቃጠላል። ወደ ኢየሩሳሌም ተመለሳል። ፈጣሪ ትንቢት አስነግሮ በመሰዊያ ላይ የሰው አጥንት የሚቃጠልበት ሰው የሚሰዋበት ምን ማለት ነው? ራሱ ይሄ ምን አይነት አጨካከን ነው ያለው? ፈጣሪ ምን የሚጠቅመው ነገር ኖሮት ነው ሰው የሚቃጠለው? ሰው የመጀመሪያ ልጁን ሰው ሲሆን ለእግዚአብሔር ለፈጣሪ ተብሎ መስዋዕት የሚቀርብበት ምን ምክንያት ኖሮት ነው? ይህን ሁላ ጉድ ተሸክሜ ነው ጭንቅላቴ ላይ ህሊናን እያቆሰለኝ። እስልምና የ terrorism ሃይማኖት ነው። እስልምና ግደል ነው የሚለው። እነዚህ ቅድም ያየናቸው ጥቅሶች ታይተው ነው እንግዲህ እስካሁን ሚዲያው የሚለፈልፈው ማለት ነው። ስለዚህ እነዚህ ጥቅሶች እንዴት ይታያሉ ነው እንግዲህ إن شاء الله አላህ ከፈቀደ የሚቀጥለው ሳምንት ላይ ስለ ሀጁራ አስዋድ ወይም ደግሞ ስለ black stone ጥቁር ድንጋይ ተብሎ የሚባልበትን ነገር በእስልምና ውስጥ ምንድን ነው? ከዛ በኋላ መጽሐፍ ቅዱሳዊ መረጃዎች አሉ ወይ? ምንድን ነው? ከአምልኮ ጋር የተያያዘ ነገር ነው ወይስ ሌላ ነገር ነው? ሴቶች ውስጥ በእስልምና እንዴት ይታያሉ? በሞራልና በኤቲክስ በክርስትና ውስጥ እንዴት ይታያሉ የሚለው ኢንሻላ አላህ ከፈቀደ የሚቀጥለው ሳምንት እንቀጥላለን። ለዛሬው ግን ያለው ነገር ቁርአን ላይ ያለውን ነገር ከማየታችሁ በፊት መጀመሪያ መጽሐፍ ቅዱስ ላይ ያለውን ነገር እዩት። በምን ስታንዳርድ ነው? ምዕራባያኖች የሚያደርጉት ነገር ራሳቸው አንደኛ በፈጣሪ መኖር የሚያምኑ ሰዎች አይደሉም። እኛ ግን በፈጣሪ መኖር የምናምን ሰዎች መጽሐፎቻችን መፈተሽ ያለብን ስለዚህ መጽሐፍ ቅዱስ ላይ አንድ ሰው ከአንዱ አምላክ ውጭ ሌላ አምላክ አመልካለሁ ብሎ ቢል እንዲገደል ታዝቧል። አገዳደሉ ደግሞ በድንጋይ መወገርም ሊሆን ይችላል፣ በእሳትም ሊቃጠል ይችላል፣ በመታረድም ሊሆን ይችላል ማለት ነው። ከዛም ባሻገር ደግሞ ፈጣሪ እንዴት ነው መስዋዕትነት ሰው የሚባል ነገር የሚሰዋው? አይከብድም? ይሄ ነገር እውነት ያ አንዱና እውነተኛው አምላክ ነበር ይሄን ያዘዘው? ሰውን ሰውልኝ ሲል የነበረው እሱ ነበር? እኔ አይመስለኝም። ምክንያቱም መጽሐፍ ቅዱስ ላይ authenticity እና reliability ው አጠያቂ ስለሆነ እኔ በዚህ ነገር እንኳን አይመስለኝም ብዬ ነው ማስብ። ምክንያቱም ምንድን ነው ሰው ለምን ይቃጠላል? እኔ የመጀመሪያ ልጄን እንዴት ነው ለፈጣሪ ይታረድና ይቃጠል ብዬ የምሰጠው? ስዋና አስቡት እስቲ የበኩር ልጃችሁ ማለት ነው። እና ይሄን ለማለት ፈልጌ ነው። እንግዲህ አፉ በሉኝ ክርስቲያኖች፣ ሩሙት ካላችሁ ግን መጽሐፉ ላይ ያለ ነገር ስለሆነ ምንም ላደርገው አልችልም። ልጨምረው ልቀንስ አልችልም። ያለውን ነገር ነው እንደ ጥያቄ ነው። መልስ ካላችሁ ብትሰጡኝ ደስ ይለኛል። መልስ ከሌላችሁ ግን በቃ እንትን ነው መስፈርታችሁ የራሷ እያረረባት የሰውን ታማስላለች በሚለው ዘጋዋለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ ነው። وعليكم السلام ورحمة الله وبركاته شكرا جزاك الله ወንድማችን ራሂብ ጀዛ በረከትን ይጨምርልን። إن شاء الله እንግዲህ ያው ከዚህ በኋላ ያለን ሰዓት የጥያቄና መልስ ሰዓቱ መጠየቅ የምትፈልጉ እጃችሁን አውጡ። ጃምቦ ምን ጊዜ ነው የሚያልቀው ብለህ ከጅማሬ ጀምሮ ስትጠይቅ ነበር። ሩም ውስጥ አለህ? ከሌለም ሌሎች ወንድሞችና እህቶች እንዲሁም ክርስቲያን ወገኖች ካሉ ዩካን አስ ወኢላ ፈላ ምዕራቡ ዓለም ምዕራቡ ዓለም ግን እንዴት የነጻነት መለኪያ ሆኖ ይቀመጣል? ሰዎች አይደሉም እንደነሱ ሌላ ፍጥረት ናቸው። እኛ ነፃነታችን ባርነታችን ሰዎች የአላህ ባሪያ ከሆኑ በህይወት ዘመናቸው አንድ አላህን በብቸኝነት ካመለኩና ከተገዙ ይህን ባርነት ከአላህ ውጪ ለፍጡር አሳልፈው ካልሰጡ ትልቁን ነፃነት ተጎናጽፈዋል። ነገር ግን ከአላህ ውጪ ለመሰል ፍጡር እንደነሱ ለሚበላና ለሚጠጣ ለሚሸናና ለሚጸዳዳ ሰው የበታች ሆነው ከተገዙ ህግ አውጪና ደንጋጊ የሚሽር አድርገው ከያዙት ከዚህ የበለጠ ሌላ ምንም ውርደት የለም። የአላህ የፋብሪካው ውጤቶች ነን፣ የእሱ ስራዎች ነው። ህግና መመሪያ ሊያወጣልን የሚችለው እሱ ብቻ ነው። ተሞክረን እንግዲህ እስቲ ጥያቄ ያላችሁ እጅ አውጡ። ሀጣን ማይክ سلام عليكم ወራህመቱላሂ ወበረካቱ። ይሰማል አንዳንድ ስቱን OK ወንድማችን ባሂድ እንግዲህ የተለያየ ከመጽሐፍ ቅዱስ ጠቅሶልናል። እኔ ጥያቄ ሳይሆን ብዙ እንትን አለ ጥቅሶች እንደዚህ ስለ መግደል፣ የሰው ልጅን ስለ መብላት፣ ስለ ማረድ እና እንዴት ነው ይፈቀድልኛል ወይ? እነዛን በጥቂቱ ላነባቸው። የለም መልስ ያው እስላም ሴት ልጅ እንደሚጨቁን ይናገራሉ። አንድ ጥቅስ ላንብብላችሁ። ሁለተኛ ነገስት ምዕራፍ ዘጠኝ ከሰላሳ ሶስት እስከ ሰላሳ ሰባት እንደዚህ ይላል። እዮም ወደ ታች ወርውሩና ወርውሯት አለ። እነርሱም ወረወሯት። ፈረሶች ሲረጋግጧት ደሟ በግንቡና በፈረሶቹ ላይ ተረጨ። ኢዮም ገብቶ በላ ጠጣ። ከዚያም ምንም ቢሆን የንጉሥ ልጃያትና ይህችን የተረገመች ሴት በሚገባ ቀበሯት አለ። ሊቀብሯት ሲወጡ ግን ከራስ ቅሏ ከእግሯና ከእጆቿ በቀር ሌላ ያገኙት ነገር አልነበረም ይላል። ሊቀብሯት ሲሉ ከዚች ሴት ልጅ የተረፈው ምንድን ነው? ከራስ ቅሏና ከእግሮቿ ከእጆቿ በቀር የተረፈ ነገር የለም ይላል። ሁለተኛ ሳሙኤል ምዕራፍ አንድ ስድስት ላይ ደግሞ ይሄ ደግሞ ለየት ያለ ነው። ከእርሱ ዘሮች ይላል ሰባት ወንዶች ልጆች ይስጠን እኛም ከእግዚአብሔር በተመረጠው በሳኦል አገር በጌቤ በእግዚአብሔር ፊት እንስቀላቸው ብለው መለሱለት ይላል እዛ ሁለተኛ ሳሙኤል ቁጥር ዘጠኝ ላይ ለገባውያውያን አሳልፎ ሰጣቸው እነርሱም ገድለው በኮረብታው ላይ በእግዚአብሔር ፊት ሰቀሏቸው ይላል በኮረብታው ላይ በእግዚአብሔር ፊት ሰቀሏቸው። ሰባቱንም በአንድነት ወደቁ። የተገደሉትም በመከሩ ወራት የመጀመሪያ ቀኖች የገብስ አጨዳ በተጀመረበት እለት ነበር ይላል። እነዚህ ሰዎች የተሰቀሉት ሌሎቹ በሰሩት ኃጢአት ነውና ይሄንን እንዴት ታየዋለ? mic free። السلام علـ ሄሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ እኔ ይህንን ጥቅስ አላውቀውም ራሱ ለእውነት ለመናገር ግን ብዙ ጊዜ የሚያነሱት ክርስቲያኖች ሰዎች ያደረጉትን ነገር ሳይሆን በመጽሐፉ የታዘዘው ነው ዋናው ነገር ስለሚሉ የታዘዘው ነገር ምንድን ነው ነው ጥያቄ። ማን ነው እንደዛ ቢለው ግደሉም፣ ረዱም፣ እንትን በሉም፣ አቃጥሉም እያለ የሚናገረው ነው የፈለኩ እንጂ ሰዎችማ የመጀመሪያ ልጃቸውን እኮ ምንድን ነው አንድ ቦታ ላይ ልጃቸውን የበሉትም አሉ። አረ በመጽሐፍ ቅዱስ ውስጥ አሁን ያንን ስታነሱ በቃ normal ኦች አይደሉም ልትባሉ ትችላላችሁ። ጭንቅላታቸው normal ስላልነበሩ ነው እንጂ ጭንቅላታቸው normal ቢሆን ኖሮ ያንን ነገር አያደርጉም ነበረ ብለው በሰዎቹ ነው የሚላከቁት። ግን ሰው ይሰዋልኝና ይታረድልኝ ለሚለው ግን ፈጣሪ ላዘዘበት ትእዛዝ ግን እንዴት ነው የሚደረገው ነው መልሱ እንጂ አሁን የሆነ ነገር የሆነ ነገር አንድ ቦታ ላይ ዳዊት የሆነ ሚስት አገባ እንደዚህ ያደረገ እንደዚህ ያደረገ ሲባል ዳይት ዳዊት ነው እንደዚህ ያደረገው ይሏቸዋል። ዳዊት ነው እንደዚህ ያደረገው የኦሮን ሚስት ደፍሮ ኦሪዮን አስገድሎ በጦርነት ምናምን ስተዋል እሱ ዳዊት ነው ያደረገው በቃ የዳዊት ኃጢአት ነው ይሏቸዋል እና ስለዚህ በዚህ ሊሏቸው ይችላል ይሄኛውን ግን ማምለጫ መንገድ የለም ፈጣሪ ነው እየተናገረ ያለው ነቢያቶቹ በትእዛዝ መልክ የተቀመጠ ነገር ነው ስለዚህ ይሄ ነገር መጀመሪያ መስተካከል ያለበት ራሱ መጽሐፍ ቅዱስ ላይ ያሉ ጥቅሶች መልስ መገኘት አለበት። መጀመሪያ ቁርአን ላይ መንጠልጠል ትንሽ ድፍረት ነው። ራሱ አንደኛ ቁርአን የፈጣሪ ቃል ነው። ሁለተኛ ነገር ደግሞ ጥቅሶቹ ራሱ exceptional በሆኑ ነገሮች የመጡ ናቸው። እንደገና ደግሞ በስነ ስርዓት ከፍታ አንጻር ከፍታ አንጻር የመጡ ጥቅሶች ናቸው የወረዱበት። ራሱ እንትን አለው ሰርካምስታንስ ኦፍ ሬጉሌሽን አለው ራሱ ማለት ነው። ያኛው ግን እንደ ትእዛዝም ሆኖ ነው የቀረበው። ስለዚህ እንዴት ነው የምታደርጉት ነው ይህን ጥቅስ በምን መስፈርትና ሚዛን በምን ቀመርና ስሌት ለክታችሁትና መዝናችሁት ነው የተቀበላችሁት ነው። አይ እኛ የተቀበልነው በመጽሐፍ ቅዱስ ስታንዳርድ ሳይሆን በምዕራባውያን ስታንዳርድ ነው ከተባለ ምዕራባውያን እነማን ናቸው? መጀመሪያ አንደኛ ኤቲስቶች ናቸው። በፈጣሪ መኖር የሚያምኑ አይደሉ እኔ ያለውበት ሀገር ላይ 65 percent ኡ በፈጣሪ መኖር የሚያምን ሰው አይደለም። ራሱ ሆነ እንደ ሀራ ወይም ደግሞ እንደ ማታቅ ነገር አድርገ ኋላ ቀር እንደሆንክ backward እንደሆንክ የሚቆጠርበት ቦታ ላይ ያለ ነው። ስለዚህ በዚህ መልኩ ስትመለከቱት ምንድን ነው መስፈርታችሁ ነው ምን ይዛችሁ ነው? ምንን አመልክታችሁ ነው? መጽሐፋችሁን ይዛችሁ ነው ወይስ የኛ መጽሐፍ ይዛችሁ ነው የምትሉት ነው? እና ህሊና ነው፣ በኋላ ላይ ህሊና ነው። እርግጠኛ ነኝ ብዙ ሰዎች የእነዚህን ጥቅሶች አላነበቧቸው። እኔ እንደውም አሁን ሳስበው እንደው የእንትን የፕሮግራሙን እንዳላማጣበብ ምናምን እንጂ ቀስ እየተባሉ አንዳንድ ራሱ ጭንቅላት ውስጥ እንዲገባ ተደርጎ ቢደረግ ጥሩ ነው እያስባሉ እነዚህ ጥቅሶች ማለት ነው እና መታየት መፈተሽ አለባቸው ማለት ነው። ኢየሱስ ጌታ ነው። ሃሌሉያ! ጌታ ይወድሃል፣ ያድናል፣ እግዚአብሔር ፍቅር ነው፣ አንደኛ ልጁን ለእንትን አሳልፎ ሰጥቷል፣ ምናምን ምናምን ነገር ምናምን ነገር የሚሉት እንትን ይላሉ ማለት ነው። peaceful እሱን የረሱ ስላ ዐለይሂ ወሰለም topic አለ እሳቸው ላይ ማምጣት ትችላለህ ማለት ነው። ያንን ነገር ማለት ነው። አይሻ የዘጠኝ ዓመት ልጅ ያለች የሚለውን ነገር አንድ በአንድ ማየት እንችላለን ማለት ነው። ታይም ሲደርስ ማለት ነው። አሁን ግን ቶፒኩ አይደለም ማለት ነው። ቶፒኩ ላይ ሲደርስ ትፈሩታላችሁ። ከቶፒኩ ውጭ ግን ሌላ ቦታ ትሄዳላችሁ ማለት ነው። ስለዚህ አለመፍራት ነው። እዛው ላይ ቶፒኩ ላይ ሲነሳ ከዛ በኋላ እዛ ላይ ጥያቄዎች ሲነሱ መልስ እንሰጣለን። የሆነ ነገር እንደዚህ እንደዚህ ነው ስለ የሆነ ሰዓት ላይ ስለ አላህ በምናገርበት ሰዓት ስለ ኢሳ ሲጠየቅ ነበር። ስለ ኢሳ ሲጠየቅ ስለ ረሱል ይጠየቃል። ስለ ረሱል ሲጠየቅ ደግሞ እንደዚህ እንደዚህ ስለ መግደል እንደዚህ እንደዚህ በቶፒኩ ነው ራሱ ጥርስና መላሱ የነቀስ ነው ነው ማውጣት መቻል ያለብን ማለት ነው። እና በዚህ መልኩ ብናየው ጥሩ ነው ለማለት ፈልጌ ነው። ኡስታዝ አቡሀይደር የምጨምረው ነገር ካለ ጨምርበት። ጥሩ ነው ከጣብ ወንድማችን፣ በርታ ተበራታ። እኔ ራሴ አላቆም ጥቅስ ለመናገር የእውነት ለመናገር አላነበብኩትም፣ አላቆም ጥቅሱን አሁን የጠቀስከውን ጥቅስ ማለት ነው። ወይ አንብቤው አላስተዋልኩትም ወይ ደግሞ ሳላነበብ ወይ ዘልየዋለሁ ማለት ነው። ይሄን በዚህ መልኩ ተረዳው። mic free ነው። ሰላም አለይኩም ይሰማል አንዳንድ ስክሪን okay አንድ ጥያቄ ያለኝ ዘዳግም ምዕራፍ 28 ቁጥር 53 ላይ ምን ይላል ጠላቶች ከበው በሚያስጨንቁ ጊዜ ከስቃይ የተነሳ የአምላክ አምላክ እግዚአብሔር የሰጠህን ይላል የወገብህን ፍሬ የሆኑትን ወንዶችና የሴት የሴቶች ስጋ ትበላለህ። ሀምሳ አምስት ላይ ምን ይላል? እዛው ላይ ማለት ነው የሚበላው ከልጆቹ ስጋ ላይም ቅንጣት ታህል እንኳን ከነርሱ ለአንዱ አያቀምስም ይላል። እዚህ ጋር ደግሞ አለው ዘዳግም ምዕራፍ 28 ቁጥር 53 ከ53 እስከ 56 ነው። ጠላቶች ከበው በሚያስጨንቁ ጊዜ ከስቃይ የተነሳ ይላል አምላክህ እግዚአብሔር የሰጠህን ይላል የወገብህን ፍሬ የሆኑትን የወንዶችና የሴቶችን ስጋ ትበላለህ ይላል። ሀምሳ አምስት ላይ ምን ይላል? የሚበላው ከልጆቹ ስጋ ላይም ቅንጣት ታህል እንኳን ከእነርሱ ከአንዱ ለአንዱ አያቀምስም ይልና በጣም የሚገርመው እና የሚያሳዝነኝ ጥቅስ ደግሞ እዛ ዘዳግም 28 30 ላይ ምን ይላል መሰላችሁ? ሚስት ለማግባት ልጃገረድ ታጫለህ ይላል፣ ሌላው ግን ወስዶ ይደፍራታል ይላል። ምን ይላል እዚህ ጋር ዘዳግም ምዕራፍ 28 ቁጥር 30 ላይ ሚስት ለማግባት ልጃገረድ ታጫለህ፣ ሌላው ግን ወስዶ ይደፍራታል ይላል። ምን አለ አሁን እዚህ ጋር ሌላ ከሚደፍራት ፈጣሪ ነው አይደለ እንዴ? ሌላ ያገባታል ግን ወይም አታገባትም ቤት ግን እሱ ስላጫት ሌላ ሰው ግን ይደፍራታል። ይሄ ነው ይሄን ነው መጽሐፍ ቅዱስ የሚያስተምረው። እና እንሻላ ብዙ ጥቅስ አለኝ። ሰላም አለይኩም mic free ሰላም አለይኩም ሰማ ጥሩ ነው። ማሻአላህ ኸጣብ በርታ። አሁን የጠቀስከው የዘዳግም ጥቅስ ግን ሀሳቡ አንተ በገለጽከው መንገድ ነው። ምናልባት ያጫትን ሴት ሳታገባት አንተ አጀል ደርሶብህ ሞተ ሌላ ሰው ይወስዳታል። አንተ ቤትህን ሰርተህ እንደጨረስክ ሳትኖርበት ሌላ ሰው ይኖርበታል። በዛ አይነት ተፍሲር ቢሆንስ ይሄ ጥቅስ ከምን angle ነው ብታየው? ያንን ያልኩበት ምክንያት ሚስት ታጫለህ፣ ሌላም ሰው ከእርሷ ጋር ይተኛል። ቤት ትሰራለህ፣ አትቀመጥበትም። ወይን ትተክላለህ፣ ከእርሱም አትበላም። በሬህ በፊት ይታረዳል፣ ከእርሱም አትበላም። አህያህ ከእጅህ በግድ ይወሰዳል፣ ወደ አንተም አይመለስም። በግህ ለጠላቶች ትሰጣለች፣ የሚያድንህ አታገኝም እያለ ይቀጥላል እና የሁሉ የሚመጣ የቁጣ ወይም ደግሞ ቅጣት ከሆነስ አይሰማም? እንዴት አድርገህ ታረፍተ ሆነ ወይም ጥቅስ ያቀረብኩ አንተ? ይስማኛ ይስማኛ ይሎ ነው አላኩል ያህል ድምፄ ደርሷችኋል። ወንድም እህቶች ካላችሁ እንግዲህ ጥያቄ ያለው ሰው እጅ አውጥቶ መጠየቅ ይችላሉ። ዝም አትበሉ። ካልሆነ ተጠየቁ። ይሰማል? መልስ እየሰጡ ነው። ተናገሩ ብቻ። ሰላም እየተሰማ ነው። ሄሎ ጤና ጤና እንዴት ነው ወገናችን? ደህና ነው? ሰላም ሰላም። እኔ እንደ ጥያቄ ሆኖ ግን ማብራሪያ ነው የምፈልገው። እንደ ጥያቄ ሆኖ እንደ ማብራሪያ ነበር የምፈልገው። ሴፍ ሴፍ uh, ስላለው ትንሽ ማብራሪያ ቢጨምርለት። ሴፍ በሴፍ በሴፍ የገደለ ይገደላል አይነት ነው መሰል የሰማሁት። እኔ ሽንት ቤት ይዤ ነበረ። ስለሱ ትንሽ ማብራሪያ መስጠት ይችላል። ትችላለህ። ትንሽ ብቻ ሳይሆን አለኝ የምትለውን ሁሉ ማብራሪያ መስጠት ትችላለህ። okay። እኔ ማብራሪያ እንዲሰጠኝ ነው የምፈልገው። ትንሽ ሴፍ ስለተባለው ይቻላል ወገናችን። ቅድሚያ ያው ወደ ሮማችን እንኳን ደህና መጣህ ብለናል። ሁለተኛ ተረጋጋ። አንተ የምትሰጠው መልስ ካለ መልስህን አስቀድም። ወይ ጥያቄ አቅርበህ እንዲውራራልህ የምትፈልግ ከሆነ ደግሞ ጥያቄህን አቅርብለት፣ እሱ የሚያውቀውን ይነግርሃል። ከሰማው በኋላ አብሬ ጨምሬ ለመጠየቅ ስለፈለኩ ነው። okay ጥያቄህን አቀርብ ሴፍ በሴፍ ያልከው የግድል ግድል ማለት ነው ወይስ ምንድን ነው ስለ ሴፍ ብሎ ተናግሮ ነበር እና በሴፍ የገደለ ይገደላል ነው ያለው ሁለተኛ ደግሞ ተግባር ነው ወይስ የቃል ነው በቃል ነው ወይስ ሴፍ ያለው ተግባር በተግባር ለሚያደርግ ነው ወይ ይሄን ነው ትንሽ ማውራሪያ የፈለኩት ምን መሰለህ ወገናችን፣ ይኸውልህ እኔ እንደሰማሁት ቅድም ከመጽሐፍ ቅዱስ ነው ጥቅሱን ያነሳው። ሰይፍን የሚያነሱ በሰይፍ ይጠፋሉ ብለዋል። እዚህ ቦታ ሰይፍን መተርጎም የሚገባን ቀጥታ ሰዎች በሚያውቁት ስለት ባለው የብረት መሳሪያ በሰይፍ ነው መተርጎም ያለብን። አለበዛ በእግዚአብሔር ቃል ወይም በመንፈሳዊ ኃይል ብለን ከተረጎም ነው ሰይፍን የሚያነሱ ማለት የእግዚአብሔርን ቃል የሚያነሱ ብለን ልንተረጉመው ነው። ታዲያ እንደዚህ አይነት ሰዎች እንዴት ይጠፋሉ? መጀመሪያው የእግዚአብሔርን ቃል አንስተው አይ ሰይፍን የሚያነሱ ማለት ብረት ያዘለውን ስለታሙን ሰይፍ የሚያነሱ ከሆነ እነሱም የሚጠፉት በሰይፍ ነው ሲባል እዚህም ጋር ሰይፍን የምንተረጉመው የመጀመሪያውን ሰይፍ በተረጎም ነው ብረታማ ስለት ባለው መሳሪያ እንጂ በሌላ አይደለም ብሏል። አንተ ሌላ ትርጓሜ የተማርክና ያወቅ ከሆነ እስኪ ንገረን። ጃምቦ ወደ ማይክ ተፈጠሩ። ድምጼ ደርሷቸዋል መሰለኝ። እኔ አመሰግናለሁ በመልስ በሰጠኝ። ግን ምንድነው እዚህ መጽሐፍ ቅዱስ ላይ በተግባር ሳይሆን እንትን ውስጡን ይሄ አባባሉን ስንረዳው በተግባር ለሚያደርግ ማድረግ አይነት አይደለም። የቃል በቃል ነው። ቃል እንዲሁ ሰይፍ አውጥቶ በመግደል ወይም በመገዳደል አይደለም። እንደዛ አይነት ነው የምንረዳው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንተ በምትለው መንገድ አያስኬድም ነው ብዬ የሚለው ለምን አንደኛ የሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ ማየት ትችላለህ። ኢየሱስ መጀመሪያ ሰይፉን ያነሳበት ምክንያት የሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ ከኔ ጋር በነበራችሁ ጊዜ ምን ጎደላችሁ ብሎ ጥያቄ ያቀረበላቸው። አረ ምንም የጎደለብን ነገር የለም ሲሉት፣ እርሱም አሁን ኮረጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁም የሌለ ልብሱን ሽጦ ሰይፍ ይግዛ አለ። አሁን የሌለው ልብሱን ሽጦ ሰይፍ ይግዛ አለ ይላል። አሁን የሌለው ልብሱን ሽጦ ሰይፍ ይግዛ ማለት የእግዚአብሔርን ቃል ይግዛ ማለት ነው እንዴ ብለን ስንል አይ የሌለውን ልብሱን ሽጦ ሰይፍ ይግዛ ማለት የእግዚአብሔርን ቃል አይደለም። አይ የእግዚአብሔርን ቃል ነው ካልከኝ ልብሱ የሚለው ልብሱን ሽጦ የሚለው ምኑን ነው? ገላውን ማለት ነው ወይስ ምን ማለት ነው? በዚህ የሉቃስ ወንጌልን በዚህ መልኩ ካየ ነው ማቴዎስ ደግሞ ሲል ሊከላከሉ ሲመጣ በኢየሱስ እንዲህ ያለው የሊቀ ካህናትን ጆሮ በሰይፍ ቆረጠው ይላል። ከዛ በኋላ ነው እንደዚህ አይደለም፣ ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስገባ መልስ አለው ይላል። ስለዚህ ሰይፍን የሚያነሱ በሰይፍ ይጠፋሉ ማለት በሰይፍ ሰው የሚገሉ ሰዎች በሰይፍ ይገደላሉ ነው። ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ ማለት በእግዚአብሔር ቃል ይጠፋሉ ማለት ነው ማለት ከሆነ መጀመሪያ ሰይፍ የሚለውን ነገር ለምን እንደ እግዚአብሔር ቃል አናየው ማለት ነው? በሰይፍስ ወይስ በእግዚአብሔር ቃል ሰው ይጠፋል የሚል ነገር Bible ውስጥ የታለና ነው? ምክንያቱም ዕብራውያን ምዕራፍ 4 ቁጥር 12 እና ኤፌሶን 6 14 16 እና 14ን ስንመለከተው የመንፈስን ሰይፍ ያዙ እሱም የእግዚአብሔር ቃል ነው የሚለው ልብ ውስጥ ገብቶ penetrate ማድረግ ይችላል ነው። የእግዚአብሔር ቃል ሕያው ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነውና መንፈስና ነፍስን ጅማትና ቅልጥምን እስከ ድረስ ይወጋል፣ የልብን ሐሳብና ስሜት ሁሉ ሳይቀር ይመረምራል አለ። እንዲሁም ራዕይ ዮሐንስ ምዕራፍ 19 ቁጥር 11 እና 13 ላይ ስትመለከተው ከአፉም ስለታም ሰይፍ ይወጣው ነበር ይላል። ያ ማለት ስለ ሰይፍ የሚለው እዚህ ጋር አባባሉ ቃልን ነው የሚያመለክተው። ግን context ኡ እንደዛ ነው ወይ የሚያመለክተው ያስኬዳል ወይ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ግን ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ የሚለው አነጋገር ሰይፍ የሚለው የተተረጎመበት literally ሰይፍ የሆነውን ነው ነው። ለምን ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ላይ ይደግመዋል ይህንን ጥቅስ በሰይፍ የሚገድል ማን ቢኖር ራሱ በሰይፍ የሚገደል ይገባዋል። ሰው በእግዚአብሔር ቃል ይገደላል ማለት ነው እንዴ? በሰይፍ የሚገድል ማንም ቢኖር ራሱን በሰይፍ እንዲገደል ይገባዋል አለ። ያ ማለት በሰይፍ የገደለ ሰው ተፈልጎ በእግዚአብሔር ቃል ይገደላል ማለት ነው ወይ ስንል አይደለም። ይሄ ነገር biblical background አለው፣ Judaism background አለው። የ Judaism background ኖሮት ነው ከዛ ጋር Christianity ራሱ የመጣው ማለት ነው። ስለዚህ ይህን ጥቅስ የመጣበት background ኡ ራሱ ስንመለከተው የገደለ ይገደለ ከሚለው ጋር አብሮ የተያዘ እንጂ አንተ እንደምታስበው ሰይፍ የሚለው የእግዚአብሔር ቃል የሚለውን ነገር መሰረት ሊያደርግልህ አይችልም ማለት ያ ያደርግልኛል ካልከኝ contextual የሆነ approach ሊሰጠኝ ይገባል። የአውድ ሙግት ነው የምፈልገው። የ grammatically approach እፈልጋለሁ። የሰዋሰው ሙግት እፈልጋለሁ። አይ ካልሆነ contextually ካላስኬደ፣ grammatically ካላስኬደ፣ hermeneutical የሆነ approach ካልሰጠኝ ግን የአንተ burden of proof ምንድን ነው? weak ነው ማለት ነው። አንተ የምትሟገትበት የሙግት ነጥብ እና የሙግት ሀሳብ ዜሮ ነው ማለት ነው። ደካማ ነው ብዬ ነው ማስበው ማለት ነው። ስለዚህ አሁንም ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ያለው ጥቅስ ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ ሲል ሊትራሊ ሰይፍን ነው የሚያመለክተው እንጂ allegorical የሆነውን ሰይፍ አይደለም የሚያመለክተው ማለት ነው። በዚህ መልኩ ልትረዳው ትችላለህ። ጥያቄው ካልተመለሰልህ እንደገና ጥያቄው ማቅረብ ትችላለህ ማለት ነው። mic free ጃምቦ አለ። አሰላሙ አለይኩም ያጀማ። የምንማጸነው በደስታና በድሎት ጊዜ ከአላህ ውጪ ምስጋና የምናቀርብለት ሌላ አካል የለን። ሲፈጥረን ብቻውን እንደፈጠረን በእኛ መፈጠር ላይ ሌሎች አካላቶች መላእክትም ሆኑ ነቢያት፣ ጻድቃንም ሆኑ ሰማዕታት ምንም አይነት ድርሻ ስላልነበራቸው አምልኮ ዘርፍም ላይ ድርሻ ሊኖራቸው አይገባም። የሁሉ ነገር ብቸኛ ፈጣሪና አስገኚ ጌታ አላህ እንደሆነው ሁላ ሲመለክም ብቻውን የሚመለክ አምላክ ነው። ይሄ ጌታ አላህ አንድና ብቸኛ ነው። በዚህ አንድነት ውስጥ ሁለትነት የለበትም። በዚህ አንድነት ውስጥ ሌላ ሶስትነት የለበትም። ፍጹም መለኮታዊ የሆነ ባህሪ ያለው ነው። በመለኮታዊ ማንነት ውስጥ ሰዋዊ ባህሪ አይታይም። ለዘላለም ህያው የሆነ አምላክ ነው። ለተወሰነ ደቂቃ እንኳን አይሞትም፣ አይተኛም፣ አያንቀላፋም። ፍጡራንን ሁሉ የሚጠብቅ ነው። ሙስሊሞች ፈጣሪ አምላካቸውን በዚህ መልክ ነው የሚገልጹት የሚያመልኩት። ይሄ እምነት ከጥንት ጀምሮ ነቢያት ሲያስተምሩት የነበረ እምነት ነው። አላህ አንድ ነው፣ ብቻውን እንድታመልከውና እንድትገዛው። እስልምና አዲስ እምነት አይደለም፣ የነቢያት ሁሉ አስተምህሮ ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም የመጨረሻ ነብይ የመጨረሻ መልእክተኛ ሆነው ተላኩ። ቅዱስ ቁርአን ከቀደምተ መለኮታዊ መጽሐፍቶች የመጨረሻ መለኮታዊ መጽሐፍ ሆኖ ወረደ እንጂ እምነቱ ግን ጥንት የነበረው ምንም አዲስ የተቀየረ ነገር የለም። ለውጥ ህግ ላይ ነው የሚኖረው። ስርዓት አፈጻጸም ላይ እንደ ዘመናቱ አላህ ለነቢያት ህግን ከፋፍሎ ሊሰጥ ይችላል። እምነት ግን ጥንትም የነበረው ዛሬም ያለው እሱ ነው ለነቢዩ መሐመድ አላህ አንድ ነው ብሎ ለኢየሱስ ሶስት ነው አላለውም ለሙሴ ሁለት ነው አላለውም ብሉይ ኪዳን ነቢያቶች በጠቅላላ ሲያስተምሩ የነበረው አምላክ አንድ ነው በላይ በሰማይ ባለው እታች በምድርም በባህር ባለው ከኔ ሌላ አታምልክ ነው ሌላ አትገዛ ነው አሁንም ይሄንን ነው ኢስላም የሚያስተምረው ክርስቲያኖችንም ወደ እስልምና ስትጠሯቸው አላ ናዕቡደ ኢላላህ ወላ ኑሽሪከ ብሂ ሸይአ አላህን እንጂ ሌላን ላንገዛ በእሱ አምልኮም ላይ ሌላን ላናጋራ ወላ የተኪዘ ባዕዱና ባዕዳን አርባበን ሚን ዱንላህ ከፊላችንም ከፊሉን ከአላህ ሌላ ጌታና አምላክ አድርጎ ላይዝ ነው በላቸው ይላል ጥሪያችን እናንተን የምንጠራችሁ ይሄን መልእክት የምትሰሙ ክርስቲያን ወገኖች ወደ እስልምና ብርሃን አንድ አምላክ አላህ ወደሚመለክበት ነው ከሱ ውጭ ለማንም አትሰግዱም፣ ከሱ ውጭ ለማንም አትጾሙም። ሙስሊሞችን ካያችሁ እለታዊ ህይወታቸው፣ ንግግራቸው ሁሉ ከዚህ ጌታ ስም ጋር የተያያዘ ነው የሚሆነው። የሚያስደስታቸው ነገር ሲያገኙ አልሐምዱሊላህ ቢሉ ምስጋና ለአላህ ይገባው ነው። አላሁ አክበር ብለው ቢናገሩ አላህ ከሁሉ በላይ ታላቅ የሆነ ጌታ ነው ብለው እየመሰከሩ ነው። ሲገረሙ ሱብሃነላህ ቢሉ ደግሞ አላህ ከጎድሎ ባህሪያት የጠራ ጌታ ነው እያሉ ነው። ቢያስደነግጣቸው አንድ ድንገተኛ ነገር አዑዙ ቢላህ በአላህ እጠበቃለሁ ብለው የእሱን ጥበቃ ነው የሚከጅሉት የሚያስደስትም ነገር ሲገጥማቸው ማሻ አላህ ይላሉ አላህ የሻው እሱ የፈለገው ነገር ይሆናል ቀጠሮም ሲይዙ ጊዜያት ያለው በአንድ አላህ እጅ ነውና ኢንሻ አላህ አላህ ከሻ ከፈቀደ እንገናኛለን ማንኛውም ህይወታቸው ከአላህ ጋር ነው መተሳሰር ያለበት መላእክትን ለአንድ ሴኮንድ እንኳ ቢሆን አንለምንም አናስባቸውም ነቢያትንም ጻድቃንንም ሙታን አካላቶችንም ቢሆን ማለት ነው ሙሉ በሙሉ አምልኮ ከአላህ ጋራ ነው የሚገናኘው የኛ ጥሪ ወደዚህ እምነት ብቅ እንድትሉ ነው መርምሩ አንብቡት ግዳጅ የለውም ግን ለነገ ህይወታችን ማሰብ መቻል አለብን ዛሬ ልንሞት እንችላለን ነገስ አላህ ዘንድ ስንቆም ስላሳለፍነው ምድራዊ ህይወት ቢጠይቀን ምላሻችን ምንድን ነው? ቤተሰብ አይደለም ማየት ያለብን። ቤተሰቦች ምናልባትም እንኳ ቢረዱን በህይወት እስካለንበት ወይም እነሱ እስካሉበት ጊዜ ድረስ ነው። ከሞት ጀምሮ ግን እርዳታው ይቆማል። አብሮን ቀብር የሚገባ አንድም የቤተሰብ አካል የለም። የትዳር አጋርም ልጆችም አይገቡም። ስራችን ነው አብሮ የሚገባው። እኔ ብሰልም ቤተሰቤ ወይ ጓደኞቼ ወይም አካባቢው ምን ይለኛል ሳይሆን ሳልሰልም በሞት ነገ አላህ ዘንድ ምን እሆናለሁ? እናንተ ሙስሊም ሆናችሁ ማለት ኢየሱስን ትክዳላችሁ ማለት አይደለም። ኢየሱስ በእስልምናም አለ፣ የማርያም ልጅ ነው፣ እንወደዋለን፣ እናከብረዋለን። እንዲሁም እናቱንም ጭምር የአላህ ሰላም በሁለቱም ላይ ይሁን እንወዳቸዋለን። ነብይ ነው፣ መልእክተኛ ነው። ነገር ግን በሱ ላይ ድንበር ተጥሷል። ከነብይነቱና ከመልእክተኝነቱ ውጪ መለኮታዊ ባህሪን በማላበስ ጌታና አምላክ ብለው እየጠሩት ነው። የእግዚአብሔርም ልጅ ይሉታል እግዚአብሔርም አምላካችን ነው ይላሉ መንፈስ ቅዱስንም ጨምረው አንድም ሶስትም ነው ይላሉ ይሄ ይስተካከል ነው የእስልምና ጥሪ እንጂ ኢየሱስን መካድ ወይም ማርያምን ማንቋሸሽ አይደለም በእስልምናም ክብር ያላቸው ስለሆኑ ማለት ነው እና አስቡ መርምሩ ስለ እስልምናም ጥያቄ ካላችሁ ጠይቁ mic free ጃምቦ mic free ብያለሁ። ሰላም ከረጢትም ያለው እንዲሁም የሌለው ልብሱን ሽጦ ሰይፍ ይግዛ። አሁን አንድ የኔ ጓደኛ ደውሎ የሰጠኝ የሉቃስ ወንጌል የሚል 36 ላይ አንብብ ብሎ ሰጥቶ ነበር። እሱም እንደዚህ ይላል፣ እርሱም አሁን ግን ኮረጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሽጦ ሰይፍ ይግዛ። ይሄ ለስንቅ ነው የሚል ነው የነገረኝ። እና ምን ትላለህ ባይድ? ስለዚህ ሌላ ደግሞ እዚህ ላይ አንቀጽ ምንድን ነው እንትን ማቴ ማቴዎስ እና ሉቃስ ዮሐንስ እዛ ላይ እዛ ላይ ደግሞ ትንሽ አውጥተ ብትንትን ብትልልን ቁጥሩ የለኝ Mike free. hello السلام عليكم። በድጋሚ ጥያቄው አልገባኝም። እኔ የጠቀስኳቸውን ጥቅሶች እኮ ከእንደገና ነው ያልከው የደገምከው እና አብራራው አልከኝ። የሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ ሰይፍ ማነው የሌለውን ልብሱን ሽጦ ሰይፍ ይግዛ ይላል እዚህ ጋር አልኩኝ። ማቴዎስ ደግሞ በዚህ parallel ያለውን ታሪክ ሁሉ ቀጥሎ ያለውን ነገር ሲናገር የማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ አለ። አሁንም argument የምንድነው ሰይፍ እየተባለ የተባለው እዚህ ጋር ስለ እግዚአብሔር ቃል አይደለም። penetrate አድርጎ ልብን ስለሚቀይረው የፈጣሪ ቃል አይደለም። ሰይፍ እያለ ያለው ሰይፍ እያለ ያለው literally ስለተባለው ሰይፍ ነው ነው የኔ እንትን ማለት ነው የተነሳውበት ነጥብ ማለት ነው። ታስታውስ እንደሆነ አንድ ነገር ብሏቸው ነበር። ጣዖትን በሚያመልኩበት ሰዓት ኦሪት ዘጸአት ምዕራፍ ስንት ላይ እንደሆነ አሁን አላስታውሰውም። እስቲ ጥቅሱን ልየውና ኦሪት ዘጸአት ላይ አዎ ምዕራፍ 30 ላይ ይሁን ምዕራፍ 31 ላይ የእናንተ ሰው ሰይፉን በወገቡ ይታጠቅ እና ይግደል ምናምን የሚል ጥቅስ ነበረ። እስቲ ጥቅሱን ላውጣና ልበለው እስቲ ሌለና አስምሬበት ነበረ። ሰይፉን በወገቡ ይታጠቅ የሚል ጥቅስ ነበረ። ኤኒዌይ ሰይፉን በወገቡ ይታጠቅ ይላል። አላገኘሁትም አጋጣሚ ሰላሳ ሁለት ሀያ ሰባት ሰይፉን በወገቡ ይታጠቅ ገዛ ጀዛከላ ቀረቡ አይደል እና ሰይፉን በወገቡ ይታጠቅ የሚል ጥቅስ አለ እና እንግዲህ የኛውንም ሰይፍ የእግዚአብሔር ቃል ናችሁ ብለን ልንተረጉመው ነው ማለት ነው። ሰላሳ ሁለት ሀያ ሰባት okay እርሱም የእስራኤል አምላክ ያህዌ እንዲህ ይላል የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ በሰፈሩ ወዲያና በዚያ ያሉትን ተመላልሱ የእናንተ ሰው ሁሉ ወንድሙን ወዳጁን ጎረቤቱን ይግደል አላቸው ይላል አሁን ይግደል የሚለው አነጋገር እዚህ ጋር አሁን ጥቅሱን ስትመለከተው ምንም ጥያቄና መልስ የለም ሰይፍ የተባለው literally ሰይፍ ነው ራሱ ምንም የተለየ ነገር የለውም እና ያንን ነው የምልህ። ሰይፍ የሚለው ግን የእግዚአብሔር ቃል ተብሎ የተተረጎመበት ጥቅስ አለ። ይሄ ግን ሰይፍን የሚያነሱ በሰይፍ ይጠፋሉ የሚለው contextual ወይም ደግሞ አውዳዊ የሆነ ሙግት ነው ማለት ነው። በዚህ መልኩ ልታየው ትችላለህ። እንግዲህ የገባ መሰለኝ እና የነበሩትን ጥቅሶች ነው ከእንደገና ራሱ ያመጣቸው ማለት ነው። እኔ የጠቀስኳቸውን ጥቅሶች የሆነ ሰው ሰጠኛል እንጂ መጀመሪያውኑ እኔ ጥቅሱን ጠቅሼው ነበር ማለት ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 36 እና የማቴዎስ ወንጌል ምዕራፍ 26 ቁጥር 52 ማለት ነው። ጥያቄው ተመልሶላል ጃምፖ ተመልሶልሃል? እኔ ያልኩ እንዴት መሰለ፣ ስለ ሴፍ የሚለው ስለ ስንቅ ነው እንጂ ስለ ሴፍ አይደለም። ገብቷል? አባባሉ እንደዛ ነው። ሰይፍ ይግዛ ማለት ስንቅ ይግዛ ማለቱ ነው። አዎ okay። እንደዛ ከሆነ ታዲያ በሰይፍ አንስቶ የሊቀ ካህናቱን ጆሮን ቆረጠው ማለት በስንቁ ነው የቆረጠው። ስንቅ የሚያነሱ በስንቅ ይጠፋሉ ማለት ነው። ቀጥሎ ያለው ጥቅስ አትቁረጥ ነው ያለው። ገባኝ። ሄዶ የሊቀ ካህናቱን ጆሮ ሲቆርጠው በተገዛበት ሰይፍ ከተቆረጠ ሰይፍ የሚለው ስንቅን ካመለከተ ጴጥሮስ ሲቆርጥበት የነበረው በስንቅ ነበር ጆሮን የቆረጠው። ሰይፍን የሚያነሱበት ሰይፍ ይጠፋሉ what ስንቅን የሚያነሱበት ስንቅ ይጠፋሉ ማለት ነበር። ጃምቦ የስ እንደዛ ነው የምትረዳው? I just uh, I don't have you know more information about the Bible, but ዚስ ሜሴጅ ሴንድ ሚ ማይ ማይ ፍሬንድ ለዛ ነው እኔ ለአንተ እንትን የሰጠው ግን ምንድነው እኔ እስካሁን የማውቀውም በዛ አይነት መንገድ ነው ድጋሜ እንዳልኩ ግን ያው አንድ ጊዜ መንገድ ላይ አንዳንድ ሰዎች አሉ እንትን አትበል በራስ አይምሮ ተመራ ራሱ normally ማለት ነው አንድ ጊዜ መንገድ ላይ በ witness እና ኦርቶዶክስ ይወያያሉ እና በመንገድ ላይ ሳል ስለ ነበር የሚወያዩት እና ጀነት ምድር ላይ ናት ወይስ ሰማይ ላይ ናት የሚባል ነበር ክርክራቸው። ከዛ በኋላ ጀነት ምድር ላይ ናት ብለዋል ጆ ዋይት ነው። ከዛ ኦርቶዶክስ no no no no ጀነት ሰማይ ላይ ነበር ይቻል እና ከዛ በኋላ አዳምና ሔዋን እዛ ነበር የሚኖሩት ኃጢአት ሲሰሩ ወርደዋል። ይህ እንዴት ሊሆን ይችላል አለ። ያው ጆ ዋይት ነው logic ይጠቀማሉ ሲለው ለፈጣሪ ምን ይሳነዋል አለ። እና እንደዚህ ነገር አለ። በሞኝነት አካሄድ አትሂዱ። ሰዎችን አታዳምጡ። በራስ መንገድ አሁን ስንቅ ሰይፍ ነው ብሎ ሲነግረ ዝም ብለ መቀበል የለብህም ራሱ ማለት ነው። እና እንግዲህ ይህን ለማለት ነው። እንግዲህ አላ ዳይስ ለሁላችን ማለት ነው just now he's my friend Jambo so that's why I come ስሰማህ ማለት እከታተላለሁ ማለት ነው። አመሰግናለሁ። ግን አንድ ጥያቄ ነበረኝ ስለባለፈው ስለ ኢየሱስ አማኑኤል በመባሉ ትወልዳለች ነው እንጂ ወለደች አንተ ወለደች ነው ያልከው። መጽሐፍ ቅዱስ ግን ወለደች ነው የሚለው ከተቻለ ማለት ነው ከተብቆች አቡ ጨርሰሃል። ቀጥል። mic free። ጥያቄ ጠይቀው ነበር ባለፈው አስተማርከው ላይ መጽሐፍ ቅዱሱ ምንድን ነው የሚለውን ያልከው ጃምቦ ባለፈው ቫይድ ምንድን ነው ያለው? አማኑኤል መጽሐፍ ቅዱስ ላይ አማኑኤል የሚባል ትወልዳለች ነው የሚለው። እሱ ግን ምንድን ነው ያለው? ወለደች ወይም እንደዛ አይነት ልጅ ተወልዶ ነበር ተወልዷል ነው ያለው። ግን ኢየሱስ ራሱ ነው አይነት አባባል ነበር መሰለ ያለው አምነት ጥያቄ ምንድን ነው? ሁለቱን ካስታወስከው ሰላም አለይኩም ኡስታዝ አቡ ጥያቄው የሚሉት እነሱ ዝም ብለው እንታታሉ እንትን ጥያቄውን ማሳካል ቻሉም የዛ ቀን ስታስ አባሄድ ሲያስተምር የነበረው አማኑኤል የሚባልም ልጅ ትወልዳለች ትወልዳለች ያለው ገና ይወለዳል ነው ብለው እነሱ የተረዱት እሱ ግን በሰዓቱ የተወለደ ልጅ ነበረ ለኢየሱስ አይደለም ነው የነበረው ጥያቄው አሁንም የእነሱን ጥያቄ በትክክል አላገኘ ነው። አንተ ነህ የምታምታታቸው ማለት ነው። ለቀቸውና እሺ ወገናችን አሁን ግራ የገባውን ጥያቄ ይጠይቅ። ጥቅሱ ያለው ኢሳይያስ ምዕራፍ ሰባት ቁጥር 14 ላይ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። አሁን ጸነሰች ወይም ትጸንሳለች፣ ጠራችው ወይም ትጠራዋለች የሚል የጊዜ ጥያቄ አልነበረም በወቅቱ የተነሳው። ይሄ ትንቢት ለኢየሱስ ከሆነ ስሙንም አማኑኤል ብላ ትጠራዋለች ይላል። ማርያም ኢየሱስን አማኑኤል ብላ ጠራችው ትንቢቱ ደግሞ መፈጸም ካለበት የወለደችውን ልጅ ለምን አማኑኤል አትለውም ነው። በአንዳንድ ትርጉሞች ደግሞ በተለይ በኩሩ ላይ ድንግል የሚለው ወጣት ሴት ተብሎም ተተርጉሟል። ስለዚህ ኢየሱስ ነው ለማለት በቂ የሆነ ማስረጃ ሊገኝለት አይችልም። እንደውም አራፍ ስምንት ላይ አማኑኤል ወይል ተብላ ያቺ ነብይቱ እንደጸነሰችና እንደወለደች የሚያመላክት ጥቅስ አለ ነው። አሁን ጥያቄያችሁ በግልጽ እንደሆነ ነው ማወቅ ያልቻልነው። ሱዛን mic ዘለለብሽ። mic free። okay السلام عليكم ورحمة الله وبركاته በድጋሚ እኔ የዛን ቀን የተናገርኩት የነበረው ንግግር በጣም ቀላል ቀላል የሆነ እንትን ያልኩት ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች፣ ስሙን አማኑኤል ትለዋለች የሚል ጥቅስ አለ። ትንቢቱ ለማን ነው ከተባለ አማኑኤል የሚባል ሕፃን በወቅቱ ተወልዶ ነበረ። ያንን ኢሳይያስ ምዕራፍ 8 ከ1 እስከ 14 ባለው ጥቅሶች መመልከት ትችላላችሁ። ነብይቱ ወለደች የሚል ጥቅስ አለ እና በወቅቱ የተወለደ ሕፃን አለ አንደኛ ጥቅሱ ማለት ነው። እንግዲያውስ አማኑኤል መባል የሚባለው ነገር ለኢየሱስ ነው የሚያመለክተው ብሎ ያለን የማቴዎስ ጸሐፊ እንጂ ሐዋርያቶቹም ወይም ኢየሱስም አልነበሩም። እንደው እዛ ማቴዎስ ወንጌል ምዕራፍ 1 ቁጥር 24 ላይ ያለው ኢሳይያስ 7 14 ላይ ካለው ጋር የተገናኘ ነው እንኳን ብለን ለኢየሱስ ብንሰጥ ለኢየሱስ አምላክነት እንደ መረጃ ሊሆን አይችልም ያልጥቅስ ነው። ለምን አማኑኤል የተባለው ኢየሱስ ብቻ ሳይሆን በወቅቱ የተወለደው ሕፃን አማኑኤል ተብሏል። አማኑኤል መባል ለኢየሱስ አምላክነት መረጃ ከነበረ ኢሳያስ 714 ላይ ያለው ህፃን ኢሳያስ 8 ከ እስከ 14 ላይ ያለው ህፃን አማኑኤል ስለተባለ አምላክ ነው ወይ ነው አርጊመንቱ የነበረው። ምናልባት ጃምቦ ከተረዳህ ማለት ነው እንጂ ያ የተባለው ለኢየሱስ አልነበረም ነበር አይደለም። በወቅቱ የተወለደ ህፃን አማኑኤል ተብሏል። ያ አማኑኤል የተባለው ህፃን ነበረ በወቅቱ ግልጽ ነው። ያን ለማለት ተፈልጎ ነው የነበረው ማለት ነው። በዚህ መልኩ ልታየው ትችላለን። ጥያቄው ግልጽ ካልሆነ ግን እንደገና መጠየቅ ትችላለን ማለት ነው። ማን ነው በወቅቱ የነበረው ትምህርት ነው። ግን ጥያቄውን ምንም አልገባኝም ራሱ ማለት ነው። እዛ ጋር ያለው እኔ ለኢየሱስ ክርስቶስ አምላክነት መረጃ ሊሆን አይችልም ነው። ኢሳያስ 7 14 እና ኢሳያስ 9 6 ላይ ለኢየሱስ ክርስቶስ አምላክነት እንደ መረጃ ሊሆን አይችልም። ጥቅሱ context ኡ የሚያመለክተው ሌላ ነገር ነው። ማርቆስ አንዴ ይለቅ ተብሎ ነው እጅን አውጣና ጥያቄውን መጠየቅ ትችላለህ። አንዴ ልጁ የጠየቀው ጥያቄ አለ እንትን ይበሉት ማየት እየዘለለብን ሊሆን ይችላል። እኔ ማየት አልችልም ኦዲዮ ስፐር ተላክልኝ ምናምን የምትለው ነገር ማለት ነው። ግን ጥያቄ አትጠይቅ ያለ ማንም የለም። እጅን አውጣ። እጅን አውጣ እጅህን አውጣና ልጆቹ እንደጨረሱ ካወቅ ጥያቄውን ማቅረብ ትችላለህ ማለት ነው። ወሰላሙ አሌይኩም ኦኬ፣ ቴንክ okay mic free ነው ቫይድ። okay thank you በጌታ በኢየሱስ ስም ሰላም እላለሁ ሁላችሁንም። ከዛ በፊት ብዙ ጊዜ እንደዚህ በ admin ኦች የሚላክ ነገር አለ አናውን ነገር ስለሆነ ባትልኩ መልካም ነው። ከዛ በኋላ ጥያቄን ለማስጠፋት ወይም ወደ ሌላ አቅጣጫ ለማስኬድ ባይሆን ጥሩ ነው። እኔ እንትን ላይ የሚደርሰው ነገር ስላለ ነው። ለዛ ነው እንጂ እኔ ማንም disturb ለማድረግ ከማንም እጅ ለማውጣት ፈልጌ። ማርቆስ አሁን ነገሩን ተወውና ወደ ጥያቄ ግባ። direct ምንም ጥቅም የለውም። alright alright okay ጥያቄ okay okay የኔ ጥያቄ ምንድን ነው? በመሀል እኔ የሰማው አጋጣሚ ሆኖ ሌላ ቦታ እንትን ብዬ ነበር እና በእኔ ስም ገባውኝ መጠየቅ ስለፈለግኩ ማለት ነው። ጥያቄው ምንድን ነው? አንተም እንደምታውቀው ሁሉም ሙስሊም እንደሚያውቀው ተውራትና እንጅል የሚባለው አሁን አንተ በገለጽከው መሰረት የማረድ አይነት ነገር ካለው why Muslim accept Bible ለምንድን ነው መጽሐፍ ቅዱስን የምትቀበሉት? የማረድ ነገር ካለው አረድ ብሎ መስዋዕትን የሚያቀርብ ከሆነ የልጅ መስዋዕትን የሚያቀርብ ከሆነ ከ topic ውጭ አይደለም። ለምንድን ነው ተውራትንና ኢንጅልን የምትቀበሉት? okay የመጽሐፍ ቅዱስን ተውራትንና ኢንጅልን አትቀበሉ። የአይሁዶችን at least የአይሁዶችን ኢንጅል ተውራቱን ለምንድን ነው ያልተቀበላችሁት ማለት ይሄ የግደል ከሆነ ለምን ተቀበላችሁት የሚለውን ጥያቄ ለማንሳት ነው እና በዚህ ጉዳይ ላይ መልስ እንድትሰጠኝ ፈልጌ ነው። mic free okay፣ አሰላሙ አለይኩም በድጋሚ ምናልባት misconception ይዛል ማለት ነው ቅድምም ራሱ room ውስጥ ገብቼ ነበር ከምሳ ከአራት ሰዓት በፊት እና እዚህ ነበርኩ የነበረው እና መጽሐፍ ቅዱስ የተወረደበት ቋንቋ እያለ አንዱ ሲነግረን ነበረ ማለት ነው። እና መጽሐፍ ቅዱስ የተወረደ ነው ብለን አናምን እኛ ሙስሊሞች። መጽሐፍ ቅዱስ የፈጣሪ ቃል ነው ብለን ሳይሆን የፈጣሪ ቃል አለበት ነው። ይለያያል ሁለቱ ነገሮች ማለት ነው። ተውራት ብሉ ኪዳን ነው፣ ኢንጂል ደግሞ አዲስ ኪዳን ነው ብለንም አናምንም። ዘቡር ደግሞ መዝሙረ ዳዊት ነው ብለን አናምንም። ምክንያቱም መዝሙረ ዳዊት ለዳውድ የተሰጠ ነው፣ መዝሙረ ዳዊትን ስትመለከተው ግን ሙሉን ስትመለከተው የዳውድ ብቻ አይደለም፣ ሌሎችም ሌሎችም composition ነው የተለያየ መዝሙሮች ማለት ነው። ስለዚህ አሁን ምንድን ነው በ original form ኡ ነው የምንቀበለው። ተውራት፣ ኢንጅልና ዘቡር የሚባሉት በ original form ኣቸው ነው የምንቀበለው እንጂ አሁን ያለው አስል የሚባል ነገር Bible ላይ የለም። ራሱ origin የሚባል ነገር የለው አሁን ያለው ለፍዝና ማአና ነው። ቃልና መልእክት ነው ያለው። ቃሉም መልእክቱም ተበርዟል። ራሱ የተጨመረ የተቀነሰም ነገር አለ፣ የተለወጠም ነገር አለ። አሁን ያስከው Bible ራሱ አሁን ባለበት ይዘቱ ራሱ original የሚባል ነገር የለውም። origin የለውም። ኢየሱስ አለይሂ ሰላም ሰላም በእርሱ ላይ ይሁን ያስተማረበት ቋንቋ በ Aramaic ነው። ግን አሁን ወንጌሉ የሚባለው የተጻፈው በምን ቋንቋ ነው? በምን ቋንቋ ነው ወንጌሉ የተጻፈው ራሱ ማለት ነው? ወንጌሉ የተጻፈው ራሱ በግሪክ ቋንቋ ነው ራሱ። አዲሱ መደበኛ ትርጉም መግቢያው ላይ ብትመለከተው ስለ ወንጌል ሲናገር የሆነ ወንጌል ነበረ original ወንጌል ከዛ ከተጻፈው ወንጌል የተጻፉ ናቸው እነዚህ አራት ወንጌሎች የመጡት መጀመሪያ ከተጻፈው ወንጌል የመጡ ናቸው ብሎ ነው የሚያምነው ስለዚህ originally ቋንቋው ራሱ የለም ማለት ነው what about Old Testament ብለህ ስትል ይሄ ተውራት የሚባለው ራሱ የመጀመሪያ የሙሴ የነበረው የለም ራሱ ለምን ብትል አሁን ያለው ፔንታቶች ነው ፔንታቶች ማለት ታይፍ ስክሮልስ የሚባሉት ማለት ነው ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም እና ኦሪት ዘኍልቍ የሚባል ያ ነገር originally ነው ተብሎ አይታመንም። ሙሴ ጻፈው ነው ተብሎም አይታመንም። አንደኛ። ሁለተኛ Aramaic በረሽት የሚባለው ነው ያለው ራሱ። እንደገና ደግሞ ታልሙድ የሚባል ነገር አለ። የፍልስጤም ታልሙድ እና የባቢሎን ታልሙድ የሚባል አለ። የፍልስጤም ታልሙድ ላይ ስትመለከተው ሚሽና የሚባል ነገር አለ። በቃል ኦራል ሎው አለ። እሱ ራሱ አልተካተተም ራሱ። ስለዚህ ተውራት የሚባለው ራሱ አሁን originally ባለው ቅርጹ አይደለም ያለው ማለት ነው። መጽሐፍ ቅዱስ ላይ ያለው ኦሪት ዘዳግም፣ ኦሪት ዘዳግም ምናምን የሚባለው ነገር composition ነው። በስድስተኛው ክፍለ ዘመን ላይ ያሉ ሰዎች ከመጀመሪያ ከነበረው ከሙሴ መጽሐፍ አጠቃለው እንደገና ደግሞ ሌላ ነገር የጻፉት ነው። ምክንያቱም ኦሪት ዘዳግም ምዕራፍ 32 ቁጥር አራት ላይ ማየት ይችላለን። ሙሴ ተቀበረ በሞዓብ ምድረ በዳ እንደዚህ እንደዚህ ይላል። ሙሴ ስለ ራሱ ነበር እንዴት ጽፎ የነበረው? ሙሴ ትሁት ሰው ነበር ይላል። ሙሴ ከእግዚአብሔር ጋር ተገናኘ ይላል። ሙሴ ወደ ተራራ ወጣ ይላል። ያንን የሚነግረን ሙሴ አይደለም። ሙሴ መጀመሪያ የተቀበለው የነበረው ኪዳን የት እንዳለ ራሱ አይታወቅም ራሱ ማለት ነው። ኢየሱስ ያስተማረው የነበረው በመጀመሪያ Aramaic ቋንቋ ራሱ የለም፣ የት እንዳለ አይታወቅም። ስለዚህ ተውራትና ኢንጀል የሚባለው በ original form ነው። ያ originally form ኡ የለም ራሱ ማለት ነው። አሁን ግን እንትኑ መልእክቱ ነው ያለው፣ መለኮታዊ ቅሪት ነው ያለው ራሱ Bible ላይ ማለት ነው። ስለዚህ እናንተ የመጽሐፉ ሰዎች ሆይ እያለ ይጠራቸዋል። ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን እስክታቆሙ ድረስ በምንም አይደላችሁምና ይላል። ሱረቱል ማኢዳ ምዕራፍ 5 ቁጥር 68 ላይ ማለት ነው። ስለዚህ በዚህ መልኩ ልትረዳው ትችላለህ እንጂ አሁን ያለው ግደል ፍለጥ ምናምን የሚለው ልጅ የሚለው አባት የሚለው ምናምን original እኮ አይደለም። ኢየሱስ አባትና ልጅ የሚል ነገር አላስተማረም። ራሱ አባት ብሎ የተጠቀመበትን የግሪክ የአረማይኩ ቃል ባሪ ነው እያለ የሚጠቀመው፣ ልጅ የሚለውን ባር ብሎ ነው የሚጠቀመው፣ መምህር የሚለውን ጌታ ብለው ቀይረውታል። እንደገና ፒያስ የነበረውን ሆስ ብለው ቀይረውታል። ስለዚህ የተቀየሩ የተለዋወጡ ነገሮች አሉ። በ original form ኣቸው ነው እኛ ተውራትና ኢንጂልን የምንቀበለው ማለት ነው እንጂ አሁን Bible ላይ ያለው ነገር አማርኛው ራሱ አሁን አንተ የምትቀበለው ራሱ አንድ ነው። አማርኛውን አሁን አማርኛ ላይ ያለው ከግሪከኛው ጋር ራሱ የትየለሌ ነው ራሱ ልዩነቱ። እንግሊዝኛው ራሱ የትኛው ብትመለከተው ማለት ነው ወደ 17 የእንግሊዝኛ ቨርዥኖች እኔ ጋር አሉ። አንዱ ከአንዱ ጋር አይመሳሰልም ራሱ ማለት በቨርዥን ደረጃ እንኳን ማለት ነው። ስለዚህ እኛ ልንናገር የፈለግነው ነገር ተውራትና ኢንጂልን እንቀበላለን ስንል መጀመሪያ ለሙሳና ለኢሳ ሰላም በእነርሱ ላይ ይሁን ስላሉት ነው እንጂ የምናወራው። አሁን አንተ በእጅ የያዝከው ነገርማ የተጨመረ የተቀነሰ የተለወጠ ነገር አለ። ያን ነገር ከፈለግ ደግሞ ከራሱ ከባቢ የትኛው ተጨምረዋል፣ የትኛው ተቀንሰዋል፣ የትኛው ተለውጠዋል፣ መቼ የተለወጠ በማን ተለወጠ የሚለውን ብትን አድርጌ ልነግር እችላለሁ ማለት ነው። historical background ኡን ይዤ ማለት ነው። ታሪካዊ ፍልሰትና ታሪካዊ ዳራ ባለው መልኩ ማለት ነው። ይሄን ይመስላል። ኡስታዝ አቡ ሀይደር የምጨምርበት ነገር ካለ ጨምርበት። እጅ ናውጣና ኡስታዝ